قُلْ إِنَّ الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم ባለፈው እንግዲህ በአላህ ስብሓንሁ ወተዓላ ፍቃድ በተወሰነ መልኩ ስለ ሑዱሱ ሽርክ ፊ ተውሒድ ልኢላሂያ ሰዎች በተውሂድ አልኡሉሂያ ላይ ሽርክ መፈጸማቸውን የሚያመላክተውን ርዕስ ለማየት ሞክረናል ማለት ነው። በዛ ውስጥ እንግዲህ በኑህ ህዝቦች ውስጥ ይኖሩ የነበሩ መልካም ጻድቃን ሰዎች እንደነበሩ ለማየት ሞክረናል። እነማን ናቸው? እነዛ የተጠቀሱት የተባሉት እ ወድ ስዋዕ፣ የቡስ፣ የዑቅና ነስር የተባሉ ምኖች ነበሩ ጣዖታቶች እንደነበሩ ለማይ ሞክረናል። ዛሬ ደግሞ እስቲ ቃለ ኢብን አልቀይም ኢብን አልቀይም ብሎ ይላል ይላል ቃለ ገይሩ ዋሂድ ምን ሰለፍ ከሰለፎች አንድም ሳይቀር እንደማለት ነው። ዋሂድ ሲባል ማለት ነው አንድ ገይሩ ዋሂድ ማለት ማለት አንድም ሳይቀር እንደማለት ነው አይደል? አንድም ሳይቀር ማለት ማለት ነው። አብዛኞቹ ዑለማዎች እንዳሉት ማለት ነው። እብን አልቀይም ምን ይላል? ቃለ ገይሩ ዋሂድ ምን ሰለፍ ከሰለፎች አንድም ሳይቀሩ አብዛኞቹ ማለት ነው ለማማቱ እነዚህ ጻድቃን የሆኑ ሰዎች ወድ ሱዋ የጉስ የዑቅ የሚባሉት ለማማቱ አከፉ አለ ቁቡሪህም እቀብራቸው ዘንድ ተቀማመጡ መሰወሩ ከዚያም በኋላ ሳሉ ቀረጹ ተማቲለሁም የነሱን አምሳያ ስዕላቸውን ማለት ነው ቀረጹ መጣለ አለይህም ልአመድ ከዛም በኋላ ጊዜ ረዘመ አመድ ማለት ማለት ነው ጊዜ ማለት ነው ወቅት ማለት ነው ጊዜ ወቅት ረዘመ ፈዐበዱሁም በሂደት ምን አሏቸው ተገዟቸው ሸይጣን በሚዘይንላቸው ላይ ተንተርሰው ማለት ነው ومن هذه الأثر ومن هذا الأثر ከዚህ አሰር እኮ የምንወስደው አሰር ማለት ማለት ፋና ማለት ነው ከዚህ ከተገኘው ኸበር ማለት ነው አሰር ማለት እዚህ ጋር ኸበር ማለት ومن هذا الأثر ከዚህ ኸበር እንግዲህ የምንወስደው ነገር الذي رواه البخاري ቡኻሪ የዘገበው عن ابن عباس ابن عباس የዘገበው ነገር አለ في غلو قوم نوح የኖህ ህዝቦች እንዴት ድንበር እንዳለፉ በተመለከተ ኢብን አባስ የተናገረው ንግግር አለ። ወተስዊሩሁም እነሱም መሳላቸውን መቅረጻቸውን እያሁም እነሱን ናር ወተስዊሩሁም እያሁም እነሱም መሳላቸው መቅረጻቸውን በተመለከተ ወልሕቲፋሩ ቢሱወሪህም ወልሕቲፋሩ እንደውም መዘክር ብለው ማቆየታቸው እህቲፋት ማለት ማለት ነው መዘክር እነሱም ማስታወሻ ብለው ማስቀመጣቸው ነው። ወልእህቲፋዝ ቢሱወሪም የነሱን ሱራ ስዕል፣ ፎቶ አዎ ለማስታወሻነት ብለው ማስቀመጣቸው ወነስቢሃ እንዲሁም ማለታቸው መቸከላቸው መትከላቸው አላ መጃሊሲህም እነሱ በሚቀማመጡበት ቦታ ላይ እነሱን የሚያስታውስ ብለው መጃሊሳቸው ላይ መትከላቸው የእነሱን ቅርጻቅርጽ ምናምን የመሰለ ነገር ማለት ነው። ሚንሁ ከሱ ከዚህ ትምህርት ኑድሪክ እናገኛለን ፉጡረቱ ተስዊር ፎቶም ማንሳል መሳል መቅረጽ የሚባለው ነገር ትልቅ አደጋ ነው ማለት ሚኑ ከሱ ندرك እናገኛለን እንወስዳለን خطورة التصوير የመሳል ፎቶን የማንሳት የመቅረጽ ግልጽ ነው አለ አደገኝነትን እንረዳለን በአሁን ሰዓት ግን እንደ ቀላል አድርገውት ማለት ነው ፎቶአቸውን ማለት ነው ምንም ያደርጓሉ መሳል ማንሳት ብቻ አይደል post የሚያደርጉም አሉ አጃይብ ወሚን النساء ከሴቶችም ومن الرجال ከወንዶችም ተተዓጀቡ ነው። ومن الأساتذة ግልጽ ነው። ومن المشايخ ም እናገኛለን مشايخ ተብሎ ማለት ነው። ይሄ ትልቅ አደጋ ነው። بارك الله فيكم። በተለይ social media ን እየተጠቀሙ ራሳቸውን ማለት ነው አድቨርትም ያደርጓሉ ማለት ነው። ልክ እንደ ንብረት እንደ እቃ ራሳቸውን ሴቶችም ወንዶችም እንዲህ አይነት ነገር አለ ማለት ነው። ይሄ በጣም አደጋ ነው። ባረከላሁ ፊኩም ፎቶ የሚባለው ነገር ስዕል፣ ቅርጻ ቅርጽ የሚባል ነገር ልንጠነቀቅ ይገባል ማለት ነው። ወፍጡረቱ አደገኝነቱ ተዕሊቁ ሱወር ምንም አንጠልጠል እ ፎቶን ስዕልን ማንጠልጠል አለል ጂድራኒ በምን ላይ በግድግዳዎች ላይ በተለያየ ይሄ በጣም ከባድ ነው። ግልጽ ነው። እስቲ ሰውየው የሆነ ሲዲ አወጣ፣ ግድግዳ ላይ መለጠፉ ምን ያስፈልጋል? እንትና የሆነ ካሴት ወይም ደግሞ ሲዲ አወጣ፣ እንዲህ እንዲህ እዛ ላይ ተለ ነሺዳ منشد እንዲህ የሚባል ነሺዳ አወጣ። ምንድን ነው እስቲ ما هو أهميته በመጀመሪያ አንገብጋቢነቱ ምንድን ነው? ሁለተኛ هل يعرفون أم لا يعرفون? ያውቃሉ አያውቁም? ምንድን ነው የሚባሉ ግልጽ ነው። ይሄ በጣም ትልቅ አደጋ ነው። ባረከላሁ ፊኩም። በጣም መጠንቀቅ አለብን። እንደ ቀላል ሸሪያን ሰዎች እየተዳፈሩ የሸሪያን ድንበር ምን እያሉ ነው ያሉት? እየተጋፉ ነው ያሉት። እንግዲህ ባለፈው እንዳሳለፍ ነው ለቀድ አስማዕተ ለው ናደይተ ሐያ ወላኪን ላ ሐያተ ሊመን ቱናዲ ወለው ናረን ነፈኽተ ቢሃ አضአት ወላኪን አንተ ተንፉኹ ፊ ረማዲ ያለው ግጥምን እንዳትረሱ ማለት ነው። ሕያውን ብትጠራው ምን ይል ነበር እ ታሰማ ነበር። ነገር ግን አንተ እየተጣራ ያለው የሞተን ነው ብሏል ማለት ነው። ሰው ማለት ነው በቃ ራሱን ጥፋት ውስጥ ጥሏል። በስሜቱ እየተገፋ ነው ያለው፣ እየተነዳ ነው ያለው ማለት ነው። ከካዲያኖች ጋር ውድድር የተያዘ ነው የሚመስለው። ወኹጡረቱ ተዕሊቁ ሱወር አለል ጅድራን ወኹጡረቱ እንዲህ ወላሂ ናይ ምንም ችግር የለውም ቤት ውስጥ ምናምን ህጻናቶችን ማንሳት እንዴ ምንድን ነው ተፈቅዷል እንዴ ለህፃናቶች ምናምን በዲል ሌላ አባን ጀምር ወላሂ ሀቂቀተን ዲን የገባቸው ሰዎች የአላህ ስብሓነ ተዓላ ፍራቻ የነቢይ አለይሂ ሰላቱ ወሰላም ማለት ነው ውዴታና ሽብረን ቢሽብር የነቢይ አለይሂ ሰላቱ ወሰላም ሱና የሚከተሉ ሰዎች እንደዚህ አይነት በሐራም ላይ መዝህ የለም። ቀልድ ግልጸዋለ መዝህ የሉበትም የሉበትም ሐታ ጥንቃቄያቸው ድካ ከመድረስ የተነሳ እቤት ለቤት እንኳን ማለት ነው የወንድሟን የአባቷን ጃኬት ብድግ አርጋ ማለት ለምን ምን ትዝ ይላታል ምን ተሸባ አይደለኔ ብቀውም ፈሁወ ሚንሁም እንደዚህ አይነት ነገር የሚዳፈሩት እነሱ ስለሆኑ ማለት ሌላኛው ነቢ አለይሂ ሰላት ሴት ልጅ በወንድ ወንድ ልጅ በሴት መመሳሰልን ከልክሏል አይደል እንዲህ አይነት ጥንቃቄ ያደርጋሉ ማለት የዲን ነገር ላይ ቀልድ የለም ማለት ነው እነሱ ጋር አላህ Subhanahu Ta'ala ከነዚህ ሰዎች አላህ ያድርገን በዲን ላይ አንቀልድ ዲናችን ዲኑኪ ለህሙኪ ወደሙኪ ወዒዛሙኪ ወዲኑኪ ኩል ሸይ ዕርፉ ናም በደንብ ልናውቅ ይገባል ባረከላሁ ፊኩም ዲናችንን ዱንያ አይደለም ይሄ ወፍጡረቱ ነስቡ ተማሲል አዎ ምስሎችን መትከል ፊልሜይዳን ሚዳን ሲባል ሰፋፊ መንገዶች ነው። ወሸዋሪዕ የሚባለው ደግሞ ይሄ መንገድ ነው፣ ግን እንደ ምን እንደ መይዳን የሚባለው ምን አይደለም፣ ሰፋፊ አይደሉም። አውራ ጎዳናዎችና መንገዶች በሏቸው ለመለየት ከፈለጋችሁ ግልጽ ነው። ዋነጋሊከ ነው እኮ ይህ ዩአውሉን ቢናስ በሰው ልጆች ላይ ይቀይራል ኢለ ሽርኪ ወደ ምን ወደ ሽርክ ሊቀይር ይችላል። እንዴ ሽርክ ስለሆነ ብቻ አይደለም ስዕሎች ቅርጻ ቅርጾች ቀስ በቀስ ወደ ምን ይቀየራል ወደ ሽርክ ሽርክስ ባይሆን ከማን ጋር መፎካከር ነው ከአላህ ጋር አይደል እንዴ ሐዲሱ የሚለው ከአላህ ጋር ግልጽ ነው አላህ እንደሚፈጥረው ለመፍጠር የሰው ልጆች ይፎካከራሉ የሚለው ውስጥ አንግባ ማለት ነው ሌላኛው ሁል ጊዜ አደጋ ነው የሚያመጣው ማለት ነው ግልጽ ነው ሰው ልጆች ወደ ሐራም ቀስ በቀስ ይሄዳሉ እስቲ አንዳንድ ጊዜ አድቨርት የሚያደርጉትን እቃ እስቲ እንመልከት። በሴቶች ነው አይደል? ሱራ ቀጥታ ምንም የማይመለከተው ሱራን ራሱ የሴት ልጅን አምጥተው ይለጥፋል። ሴት ልጅ እዛ ላይ መገኘቷ ምንም ወይም አይደለም፣ ግን ወንድ ልጅ ልክ ያንን ፎቶ ሲያደንበር ይላል። ከዛ በኋላ እቃውን በደንብ ማንበብ ይጀምራል ማለት ነው። የማይፈልገው እንኳን ነገር ልክ እሷን ሲያይ ብድግ አድርጎ ጀሪዳ ወይም እኚህ መጽሔቶች ላይ ጋዜጦች ላይ እንደዚህ ነገር ማለት ነው። ሴት ልጆችን መጠቃቀሚያ ሸቀጥ አድርገዋቸዋል ማለት ነው። ስለዚህ እንዲህ አይነት ነገር ውስጥ መሳተፍ የለብንም። እኛ የጠራ መሆን አለብን ማለት ነው። ንብረትነቱ ኃላፊነቱ የታወቀ የግል ንብረት ሁኚ። ይህ ስል ግልጽ መሰለኝ። ከዚህ የበለጠ አማርኛ የሚያስፈልገው አይመስለኝም። ዋነ ذلك يؤول بالناس الى الشرك بحيث يتطور ምን ይላሉ? ቢሐይሱ የተጠወር ይህ ፎቶ እንግዲህ ቢሐይሱ የተጠወር ቢሐይሱ በሚሆንበት መልኩ የተጠወር ምን ይላል? የተጠወር ማል ማለት እለት በእለት ያድጋል። የተጠወር ማለት ይረቃል፣ ያድጋል። ተዕዚሙ ትልከ ሱወር ተዕዚም ምን ማለት ነው? ማላክ ማክበር ትልከ ሱወር እነዚህን ፎቶዎች ወተማሲል እንዲሁም ተማሲሎችን ማለት ነው ቅርጻ ቅርጽ ማለት ነው። አልመንሱባ ምን ያሉትን የተተከሉት። ተማሲል ሲባል ምን ማለት ነው? ቅርጻ ቅርጾች ነው። ሱወር ሲባል ፎቶውን ነው ወይም ምስል ማለት ነው። ፈዩአዲ ዛሊክ ይህንን ፎቶ ማላቅ ማክበር ላቅ ማድረግ ፈዩአዲ ምን ይላል ያደርሳል ፈዩአዲ ያደርሳል ዛሊከ ይህ ኢላ ኢባደቲሃ እሷን ምን ማለት ወደ መገዛት ያደርሳል ከማ ሐደሰ ፊ ቀውሚ ኑህ በኑህ ህዝቦች ላይ ምን እንዳለው እንደተከሰተው ማለት ነው። ይህ እንግዲህ እንደ ቀላል የምናየው አይደለም። በዚሁ አጋጣሚ ፎቶዎችን ባረከላሁ ፊኩም ልናወጣ ይገባል። ስልክ ያለን ሰዎች የማን የህፃናት የምን ለማስታወሻነት ምናምን እንደዚህ አንጃጃል፣ ወላሂ አንጃጃል። ምንም ነገር ማለት ነው ለማይጠቅመን ነገር የአላህና የመልእክተኛውን ድንበር ምን አንበል እ አንዳፈር ማለት ነው። ግልጽ ነው። እንደዚህ አይነት ሱራን ተሸክሞ መዞር ያልሆኑ ቪዲዮዎችን ተሸክሞ መዞር እኚህ የመሳሰሉ ነገሮችን ልንጠነቀቅ ይገባል ማለት ነው። ኒዓም ولهذا ለዚህም جاء الإسلام ኢስላም መጥቷል ቢተሕሪም ተስዊር ማንሳት መቅረጽ ተስዊር ማለት ምን ማለት ነው ፎቶ ማንሳት ወይም ስዕልን ማንሳት ከልክሏል፣ ሕርም አድርጓል። ወለዐነ ልሙሰዊሪን እነዛ ፎቶ አንሺዎችን ስዕልን ሰዓሊዎችን ረግሟል። ወተዋዐደሁም ዛቻ ቀጠሮም ሰጥቷቸዋል። ወተዋዐደሁም የዛቻ ቀጠሮም ሰጥቷቸዋል። ቢአሸድ ልወዒድ ብርቱ በሆነ ምን ምን ዛቻ ዋናውም ነው እኮ እነሱ አሸዱ ናሲ ከሰዎች ሁላ ብርቱ የሆኑ ናቸው። አዛበን በምን በቅጣት ደረጃ የውመል ቂያማ የምን ቀን የትንሣኤ ቀን ብርቱ የሆነ ቅጣት የሚቀጡት እነሱ ናቸው ማለት ሸሪያችን ተናግሯል ማለት ነው፣ ደንግጓል ማለት ነው። ይህንን የደነገገው ለምንድን ነው? ሰደን ምን ከማለት አንጻር ነው? ከመዝጋት አንጻር ነው። ሊዘሪዓት ሽርክ የሽርክን መሸጋገሪያ መንገድ ዘሪያ ማለት ማለት ነው መሸጋገሪያ ድልድይ ሰደን ከመዝጋት አንጻር ሊዘሪዓ ሊዘሪዓት ሽርክ የምን የሽርክን መሸጋገሪያ ከመዝጋት አንጻር ምክንያቱም ይህ ስዕላስዕል ቅርጻቅርጽ ወደ ሽርክ የሚያዳርስ ከመሆኑ አንጻር ማለት ነው። ወደዛም ባያዳርስ ደግሞ ወብቲዓደን ከመራቅ አንጻር አሙባሐቲ ከመፎካከር ከመመሳሰል ኸልቅላህ በአላህ ምን ማለት መፍጠር ላይ ከመመሳሰል ማለት ነው። ዐዘ ወጀል ይልቅና ባለቤት የሆነውን የአላህን ስብሓነ ወተዓላ የመፍጠር ሁኔታ ከመፎካከር አንጻር ሁላችንም ልንልቅ ይገባል ማለት ነው። እንዲህ አይነት ነገሮችን አንዳፈር ማለት ነው። እንደዚህ አይነት ነገርን አንዳፈር። የቀልድ የምን የሚባል ነገሮችን አያስፈልጉም። ላ ተልዓቢ ቢዲኒኪ በዲንሽ ላይ አትጫወች። ስንት የምንጫወተው ነገሮች አሉ። ግልጽ ነው። መጫወት ካስፈለገን ማለት ነው። ዲን ላይ ግን ምን የለም፣ ቀልድ ጨዋታ የሚባል የለም። ወኑድሪኩ እንግዲህ እናውቃለን من هذه القصة ከዚህ ታሪክ አንጻር ወኑድሪኩ እናውቃለን من هذه القصة ከዚህ ታሪክ አንጻር መዳ ሕርሱ ሸይጣን መዳ ልኩን መዳ ልኩን የምን ልክ ሕርሱ ሸይጣን የሸይጣን ጉጉት ልኩ ምን እንደሚመስል አይተናል። ለዐነሁ ላሁ አላሁመ አሚን። አላህ ከራህመቱ ያባረውና አላ ኢግዋኢ ምን በማመን ላይ በማጥመም ላይ በኒ አደመ የሰው ልጆችን በማጥመም ላይ ያለውን ጉጉት አይተናል፣ እንዴት እንደሚጓጓ ማለት ነው። ወመክሪሂ ቢሂም እሱም እንዴት ሴራን እንደሚጠነስስ ወመክሪሂ ሴራ መጠንሰስ ማለት ነው። እኛ ግን ልክ ጠላት የሌለን ይመስል እጅ እግራችንን አጣምረን ወደ አላህ መጠጋትን ትተን ዘና ብለን ቁጭ ብለናል። ታዲያ ጠላት ያለበት እንዲህ ነው እንደሚሆን እንኳን ጠላት አይደለም ነገ ትምህርት እንኳን ልትሄጂ እጅግ እግርሽን አጣምረሽ ግልጽ ነው አለ ብትገፊ የሚመጣው ነገር ጥሩ ያልሆነ ነው አይደል? እንኳን ጠላት ያለበት እንዲህ እንዴ? ላ ወላህ በጣም ጅሁድ ልናደርግ ይገባል ባረከላሁ ፊኩም ዋናው ነው እኮ ቀድ ያእቲህም ሰው ልጆች ዘንድ ይመጣል ያእቲህም ሰው ልጆች ዘንድ ይመጣል እንዴት ሚን እስትግላል ሚን እስትግላል ከእስትግላል አንጻር እስትግላል ማለት ምን ማለት ነው ኢስቲዕማሉ ለዚ የህዲቡ ኢለል ኢሳአ የሰው ልጅ ላይ መጥፎ ነገር ለማድረስ አላማዬ ብሎ ደፋ ቀና ይላል። የራስ ማድረግ ማለት ነው። ኢስቲግላል ማለት ማለት የራስ ለማድረግ አላማ ብሎ መስራት ግልጽ ነው አለ። ምን ይባላል? ኢስቲግላል የራስ ለማድረግ በቃ የተለያየ ሀደፎችን ምንድን ነው ሀደፍ ማለት ማለት ንድፎችን መንደፍ፣ አላማን ማርቀቅ ማለት አላዋጢፍ ምን በሚል አዋጢፍ ማለት ለራስ እንደሚያዝን በዛ አዋጢፍ ማለት በቃ እንደሚራራ በቃ ለአንተ መልካም እንደሚሆን አድርጎ ይመጣል። ይህንን እስቲ የተማርነው ነው? እነዛ የኑ ህዝቦች ሲሞቱ ምን የሆኑት የሞቱት ማለት ህዝቦች ሁላ ሳሌ የሆኑት ሲሞቱት ሞቱኝ መሻይኾች እነዚህማ ልረሷቸው ማይገባ ተመልከቱ። ልረሷቸው ማይገባ ምንድናቸው? ልረሷቸው ማይገባ ምርጥ ቁጥሮች ናቸው ብሎ በቃ ልክ ሀሳቢ መስሎ መጥቶ ነው። ግን እነዚህ እዚህማ መረሳት የለባቸው ነፍስን ለማስታወስ እንደ እስቲ ተከልከል አድርጉ እንጂ ኧረ ፎቶአቸውም ያስፈልጋል መዘክር በማለት መጥቶ መካሪ መስሎ ምን አለ ጠጋ አለ ወዳዕዋ ነው የሚለው እ ወዳዕዋ ወዳዕዋ ተርጊብ ጥሪው ደግሞ ተርጊብ ማለት ማለት ነው ሰው ልጆችን ማስከጀል ማነሳሳት ማለት ነው ፊል ኸይር በጥሩ ነገር ኧረ ተነሱ ማሻአላ ኧረ ደርሱ እንዴ እነዚህ ሷሊዎች እንዳትረሱ ምን ሆናችሁ እኚህ እኮ የአላህ ባሪያዎች ናችሁ ምን ምን እናድርግ ሱራ እንዴ እነሱን ለማስታወስ ተከል አድርጉ እንጂ ያስፈልጋል። ግልጽ አለ። እነሱ የምታስታውሱበት የምን የምን ሐውልት ነው የሚባለው? የመታሰቢያ ሐውልት እንደሚባለው ፈኢነ ነው እኮ ለማራአ ሲያይ ፊ ቀውሚኑ በኒ ህዝቦች ውስጥ ምናቸውም ውሉዑሁም ነው የሚለው እ ውሉዓሁም ብሳሊሒን በሳሌሆች ላይ ምን እንዳላቸው ሸውቅ ማለት ወሉዓሁም ማለት ምን ማለት ነው? ሸውቅ ሸውቅ ማለት ማለት ነው ፍቅር ውዴታ ማለት ነው። በጣም በቃ የሚያቃጥል ፍቅር ታውቃላችሁ። እንዲህ አይነት ወሉዕ ይባላል። ሑብ ብቻ ይሄ የሚያቃጥል ፍቅር በጣም ምን ማለት ነው? ሞቅ ያለ ማለት ነው። ጣም ለነሱ ሞቅ ያለ ፍቅር እንዳላቸው ሲያውቅ ቢሳልሒን ወሙሐበቲህም ለነሱ ውዴታ እንዳላቸው ለሁም ለነሱ በሉ ተው አላለም። ወይም ደግሞ ሌላ ነገር ተገዙ አላለም። ቀጥታን በእነሱ ገባባቸው። ምን አለ? ደዓሁም ኢለል ጉሉዊ ድንበር ወደ ማለፍ ጠራቸው። ፊ ሃዚሂ ልሙሐባ በዚች ሙሐባ ላይ በቃ እቺ እነሱ ትወዱ ብሎ በምናቸው ገባ በሚወዱት ነገር ሼጣን ይሞክራል ልክ ሲመጣ አንተ ቀላል ዝም ብለህ ተራ ከሆንክ ከዛ ኢባዳ ያመጣና እባክህን አምሎ ወደ ሸርክ ይወስዳል ሲያይ ደግሞ ጠንከር ካልክበት እዛው ላይ የሆነ ቢዳ እንድትሰራ ያደርጋል ግልጽ ነው ሱራፋት ምናምን ነገር ሼጣን እንዲህ ነው የሚጫወተው እንደ ሰውየው ሁኔታ ነው ግሰው ልክ በጥፊ ሲለው የሚሆነው በጥፊ ብሎ ያው ሶቷል ማለት እና አትሆናም ጎትቶ ምናምን ግማሹ ግልጽ ነው። እንደ ሰውየው ሁኔታ ማለት ነው። አይ በቃ የሚታገለው ከሆነ በቃ እሺ ይዙ ቁጭ በል በቃ ግን ቢዳ ምናምንን እዛው ይሸላልምለታል ማለት ነው። ሁራፋት ሽርክ ምናምን ገብቷቸው እንደ ሰውየው ሁኔታ ነው የሚሄደው ማለት ነው። ግልጽ ሂጃብን አለቅም ያለችውን ይሄ በቃ ገባሽ በዚህ እንትን ላይ ትንሽ ምናምን ምን ጨመሪበት ይላል። አስለብሷታል። ጅልባብ ድረስ አድርሷት ሲያበቃ ሊፕስቲክ ምናምን chapstick ምናምን ከንፈርሽ ላይ ይላታል። እውነት መስሏት እሷም ደግሞ ምን ደም የላሰች ድመት መስላ ትወጣለች ማለት ነው። ግልጽ ነው። ምን ብላለች? የሆነ ነገር ጀምራለች። ከዛ በኋላ ደግሞ أعوذ بالله የሚያስብል ደግሞ ትለዋለች ማለት ነው። ይሄ የሸይጣን ሴራ በጣም ከባድ ነው ማለት ነው። ግልጽ ነው። ከላይ ምናምን በቃ ግጥም አድርጓለች። ከዛ በኋላ እዚህ ላይ ጃኬት ብታደርግ ደህና ሄዳ ሄዳ ግልጽ ነው። ጃኬት ሳርጋ በጅልባቡ ላይ ጃኬት ወይም የሆነ ነገር በቃ ፋሽን ወደ ፋሽን ይወስዳታል። ምን ያደርጓል? ጅልባብ መልበሱ ወደ ምን ይቀይራል? ወደ fashion match ምናምን match ሲሉ ግልጽ ነው። ከጅልባቡ ጋር match የሚያደርግ ምን ማች ከሰማዩ ጋር ምን የጀማች ምናምን እንዳይፈለግለት እና እንዲህ አይነት ነገሮችን ነው በቃ ሼጣን በሰው ልጅ እንደ ሰውየው ሁኔታ እየሄደ ከመንገድ ያወጣል ማለት ያ ነው ትልቅ ምን እየሆነ ያለው አደጋ የሰው ልጆች የእሱን ሴራ አላወቁትም አሁን የሚጠራው ወዳዕወ ተርጊብ ፊል ኸይር ፈኢነሁ ለማ ረአ ፊ ቀውሚ ኑህ ወሉዑሁም ብሳልሒን ወመሐበቲህም ለው دعاهم إلى الغلو ድንበር ወደ ማለት في هذه المحبة بحيث أمره በሚያዛቸው መልኩ እንዴት ቢነፍስ الصور ምን ትከሉ ይላቸዋል ፎቶ ምን ማሪያ ተዝካርያ ምን የሚሉበት እ የሚያስታውሱበት ቅድም ያልኳችሁ ምንድነው የመታሰቢያ ሐውልት እንደሚባለው ማለት ነው ለሁም ለነሱ ቀጥታ በቃ ሌላ ምናምን ሂዱ ከሚላቸው እዛው በሳሌሆች ላይ ጨረሰው ማለት ነው። ወሐደፉሁ የእሱ ሐደፉ ደግሞ ሚን ዛሊከ ከዚህ አተደሩጅ ምንድነው ደረጃ በደረጃ መሄድ ነው። ቢህም ፊ ኢኽራጅህም እነሱን ለማስወጣት ሚን አልሐቅ ከሐቅ ኢለ ضላል ወደ ወደ ጥመት በፊት እንኳን ያሉ እስቲ ተመልከቱ አናሺድ ኢስላሚያ ምናምን እየተባለ ከመጣ በኋላ እንደውም ቅጡ ናት። የበፊት መንዙማ ባዮች ራሱ ይሻላሉ ከአሁን ሙነሺዶች። ወከይፍ እንዴት ቻላችሁኝ ማለት ነው። የበፊቶቹን እንደ ኢባዳ እስከመቁጠራቸው እየተነሳ ቁጭ ብለውም ቢሆን አደብ ይዞ ነው። የአሁኑ ዘፋኝ ነው የሚመስለው። የሆነ ዛፍ ጋር ሄዶ ምናምን ነገር ይቀረጻል። ዘፋኝ ነው። በሳሌ የአንገቱን እንቅስቃሴ እዩት እስቲ። አላህ አንገቱ እንዴት እንደነበረ ወላሂ ልክ ፎቶ እንትን ወላሂ ሲቀረጽ ልክ ዘፋኝ እንጂ የሚመስሉት ሀቂቀተን ድምፁን አጥፋና ለአንድ ሰው ካፍር ጥራና ምንድን ነው ይበለው ዘፋኝ ነው ይመስላል ሐረካው ምኑ ምናም ማለት ነው ግልጽ ነው የበፊቶች እንኳን በኢባዳ ስልም በቃ አንዳንዱ የሚያለቅስም እኮ አለ መንዙማውን እያለ ግልጽ ነው የአሁኖቹ ተጠወሩ ተጠወሩ ቢልቢድዓ ወልኹራፋት ግልጽ ነው ቅጥ ያጥወሩ ማለት ነው ይህንን የመሰለ ነው በቃ ደረጃ በደረጃ አናሺደል ኢስላሚየ ከዛስ ደግሞ ምን አለ ኢስላማዊ ምን ደግሞ ምላለን ፊልም እየተባለ መጣ በቃ ሴቶች ፊልሙ ላይ እስከ መግባት ደረጃ ደረሱ። ግልጽ ነው። ድምጣቸው መስል በአካል እስከ መታየት ይህንን ደረጃ ነው እየደረሱ ደግሞ ፊልማቸው አናሺዳቸው የት ይመረቃል? ቲያትር ቤት ሙስሊሙ ህብረተሰብ እዛ ይጠራል። ኑዛ ሊመረቅ ነው። ሌላ ቀን ያየው ያቺን ቲያትር ቤት ያየው ለማን ይሰለፋል? ለአናሺደል እስላሚያና ኢስላማዊ ፊልም ለሚባለው ይሰለፋል። በሚከተለው ደግሞ ለነከበደና ለነቴዲ ፊልምም ደግሞ እዛው ተላመዷ፣ አቀለሉለት። ግልጽ ነው አይደለ? ስለዚህ እንዲህ አይነት መጃጃል ያመጣል። ይሄ ሁላ የማን ሴራ ነው? የሸይጣን የሰውን ሁኔታ አይቶ ነው የሚገባው። በቃ ሸይጣን እነዚህ ሰዎች ለራሳቸው እንኳን ማይሆኑ ናቸው። አናሺድ የሚሉት ምን የሚሉት ቁርአንን በዚህ ድምፅ ቅራ ቢባል እኮ ሱብሃንአላህ ከአነሁ ጀበል ላዩ ላይ የተጣለ ነው የሚመስለው ማለት እንደዚህ አይነት ነገሮችን ነው እየተገበረ ያለው ሸይጣን የሰውን ክፍተት እያየ ነው የሚገባው ወሐደፉ ሚን ዛሊከ ተደሩጅ ደረጃ ደረጃ መግባት ነው መጓዝ ተደሩጅ ምን ማለት ደረጃ በደረጃ መጓዝ ነው ቢህ ፊ ኢኽራጅህም እነሱን በማስወጣት ላይ ሚነል ሐቂ ከሐቅ ኢለ ወደ ምን ወደ ጥመት ማለት ነው ولم ወለም ይቀስር ወለም የቅሱር ነበሩሁ ምኑን አላሳጠረውም ወለም የቅሱር አልገደበውም አላሳጠረውም ነበሩሁ ምኑን ምልከተውን እሱ ርቀት ነው የሚያስበው بك ዛሬ እነዚህ ሰዎች ከኢስላም ባይወጡ በሚቀጥል ይወጣሉ ይላል ግጥ አለ እስቲ ደረጃ በደረጃ ይሄዱ ይላል ዛሬ ትንሽ ይጀዝቡ ነገ ደግሞ ይሞታሉ ይላል ገብቷላ በቃ ደረጃ በደረጃ እንደሚጀዝቡ ያቀል ማለት ወለም የብሱር ነበሩ እይታውን ምን አላለውም አላሳጥረውም አልገደበውም አለል ሐዲሪና በጊዜው ያሉትን በጊዜው ያሉትን ማለት እዛ ቅረጹ ፎቶ አርጉ ምናምን ያሉ ተገዙ አለ አላለም ለምን በእነሱ ላይ አላሳጠረም ለምን ሌላ ጄኔሬሽን ይመጣል በሊምተደ በእርግጥ ምን አለ ሰፋ አለ ምኑ ምኑ ምኑ ነው ሰፋ ያለው? ምኞቱ ግልጽ ነው። ተስፋው የማ የሸይጣን ተስፋው በቃ ሰፋ ያለ ነው። ኢላ አጅያሊሂሙል ላሂካ ወደሚመጡት ምኖች generation أجيال ማለት ማለት ትውልድ ላሂቃ ማለት ገና የምትመጣዋ በአሁኑ ያለች እኮ ፎቶ ላትሰራት ቅርጻቅርጽ የእነሱን ለማስታወሻ የማስታወሻ ሐውልት ልበል በሚመጣው ደግሞ generation አዎ መጣና ደግሞ ይኸው እናትና አባቶቻቸው ይህንን ነው ብዬ ይላለሁ ብሎ ምን ይላል ሰፋ አድርጎታል አሰቡ አለዚነ እነዚያ ቀለ ፊሂሙል ዒልም የሚመጡት ደግሞ ምን መሆናቸውን አውቋል ዒልም በእነሱ ውስጥ አናሳ የሆኑ እንደሚመጡ አውቋል ለምን ዑለማዎቹ ከሞቱ በኋላ የሚተካው እንደዛ ስለሆነ ወተሻ እንደተሰራጨም ስለሚያውቅ ነው። ፊህም በእነሱ ውስጥ አልጀህል ምን ምን መሀይምነት እንደሚሰራጭ ከማወቅ አንጻር ነው። ፈዘየነ ለሁም ከዛ ለነዚህ ለሚመጡት ትውልዶች ደግሞ ሸላለመላቸው ዒባደቱ መገዛት هذه الصور ይችን ምን ፎቶ ወአውቀዐሁም ከዛ ምን አላቸው ከተታቸው ፊ ሽርክ አልአክበሪ በሽርክ አልአክበር ውስጥ ከተታቸው ወካበሩ ነቢየሁም በቃ እንዲህ ነው ወላሂ የሚጫወት ነው እኔ አንዳንድ ሰዎችን ጠይቄያለሁ ስለ ኢስላማዊ ድራማ ፊልም ነሺድ ምናምን ነገር ምናምን ይጃጃል አይ እኛ እኮ እንደዚህ አይነት ነገሮችን የሚሰራበት ምክንያት ሙስሊሙ ህብረተሰብ ወደ ካህዲያን ፊልምና ምን ስለማይሄድ ነው ወደ ፊልማቸው ዘፈናቸው እንዳይሄድ ነው። በቃ ወደ ካፊሮች ዳሽን ቢራና ወደ ነ ዳሽን ቢራ ይህ እንደዚህ ምናምን የሚባሉት ነገሮች አሉ የሚጠጧቸው ወደ ጊዮርጊስ ቢራ ምናምን ሜታ አቦ ቢራ እንዳይሄዱ እኛም ትንሽዬ የሚያሰክር ምናምን እንፍጠርላቸው እንፍጠርላቸው እንዳይሄዱ ተብሎ ሰው ልጆችን ከመጥፎ ነው እንጂ የምትጠራው በዛው በኢስላም ስም ታዲያ ታደነዝዛቸዋለን። ድራማ ምናምን እያሉ ሊልቋና ነቢዩ አለይሂ ሰላቱ ሰላም በዚህ አይነት ሁኔታ አይደለም ያለው። አላህ ባዘዛቸው መልኩ ነው ዲን የሚነስሩት። ዲን የሚነሰረው በምንድን ነው? ኢንተንሱሩላህ የንሱሩኩም በቃ ዲን የሚነሰረው በዲን ብቻ ነው። ገጠዋል እንጂ እኛ በምንሸላልመው አይደለም። ዲናችን ምን አይፈልግም? የትኛውንም ስሌት አይፈልግም። የትኛውም ስሌት ስላችሁ ማባዛትን አይቀበልም፣ ማካፈልን አይቀበልም፣ መደመር አይቻልም፣ መቀነስ አይቻልም። ያለውን ይዞ ብቻ መሄድ ብቻ እነሱ ነጃ ያወጡበትን ይዘን መሄድ እንጂ የትኛውንም ነገር ማድረግ አንችልም። ስለዚህ ጥንቃቄ ያስፈልጋል ማለት ነው። ፈህበሩ ሚን ወራኢኩሙል አሰድ ወካበሩ ከዛ ሸይጣን መጥቶ ዘና ምን አላላቸው ሸላለመላቸው ኢባደቱ ሀዚህ ስወር ወአውቃሁም ፊ ሽርክ ልአክበር ሽርክ ልአክበር ውስጥ ከተታቸው ወካበሩ ነቢየሁም ነቢያቸውንም ምን አሉ ካበሩ ማለት ማለት ተቀናቃኝ ሆኑ ማለት ነው ግልጽ ነው አለ ኮሩ ተንቦጣረሩ ነቢየሁም ቢቀውልም እንዲህ ብለው ላ ተዘሩና አሊሀተኩም ባካችሁ እሱን እየሰማችሁ እንደው እንዳይመስላችሁ ላ ተዘሩና እንዳትተው አሊሀተኩም ማለት አማልክቶቻቸውን አትተው በማለት በሱ ላይም ኮሩ ተንቦጣረሩ። ይህ እንግዲህ በአጭሩ እንዴት አድርጎ ለት በለት እንደተቀየረ የሚያሳየን ገጽታ ነው። قال الإمام ابن القيم رحمه الله إمام ابن القيم بلو إلى الله يزن الله جونا وقد تلاعب الشيطان بدن بعد وقد تلاعب برج التجاوته آه عندك واسني تجاوته بات الشيطان سيطان للمشركين بمشركوش لي في إبادة الأصنام أو تعرفوا من دمارس ننجزت بكل قوم በእያንዳንዱ ህዝብ ላይ የሚጫወተው አላ ቀድሪ ዑቁሊህም በምናቸው ልክ ነው እንደ አቅላቸው ልክ ነው ማለት ነው። ሼጣን የሚጫወትባቸው በሩን ዝጉት። እንደ አቅላቸው ልክ ነው ምን የሚልባቸው የሚጫወትባቸው ማለት ነው። እንዴት አድርጎ እንዴት አድርጎ ነው ሼጣን የሚጫወትባቸው የሚለውን ነገር ልብ ስንል ፈጣኢፈቱን በከፊል ቡድኖች ላይ የሚጫወትባቸው ደዓሁም ኢላ ኢባደቲሃ ጣዖቷን በመጋዛት ጥሪ ያደርጋል። ጣዖቷን ምን በማለት በመገዛት ላይ ጥሪ ያደርጋል። ሚን ጂሃቲ ተዕዚም እንዴት ብሎ من جهة በአቅጣጫ በምን አቅጣጫ تعظيم الموتى ሟቾችን ምን ማለት ማላቅ ማክበር ይላል። እህለ ማክበር ማላቅ አለብን ይላል። الذين እነዚያ ሰዌሩ ምን የተባሉትን የተቀረጹትን የተሳሩትን ከማ ፊ ቀውሚ ኑህ በኑህ ህዝቦች ላይ እንዳለው ማብራቱን አብሮት ወሃደ ሰበብ ይህ ሰበብ ደግሞ هو الغالب አብዛኛው ጊዜ የሚከሰት ይሄ وهذا السبب ይህ ሰበብ እኮ هو الغالب እሱ አብዛኛው ጊዜ የሚከሰተው ይህ ነው። አላ አዋሚል ሙሽሪኪን በአብዛኞቹ ሙሽሪኮች አላ አዋም አዋም ማለት ማለት በብዙሃኑ ምኖች ላይ ሙሽሪኮች ላይ የሚከሰተው ይሄ ነው። አማ ኸዋሱሁም ግን የተወሰኑት ይላል የተወሰኑት ምን አይነት ደግሞ ሽርክ ያለው የሙሽሪኮችን ነው የሚነግረናል ሙሽሪኮችን በዚህ አይነት መልኩ ሽርክ ስሩ ይላል። ሳሊዎችን በማክበር በማላክ የተወሰኑትን እንዴት ነው? ፈተኸዙ የያዙ እነሱ ደግሞ እንዴት እንደተጫወተባቸው ተመልከቱ። አላስናም ጣዖታት ወሪል ከዋኪብ የከዋክብትን ምን በመያዝ እ ስዕል ፎቶ በመያዝ የእነሱን ፎቶ የከዋክብትን ገብቷችኋል? የከዋክብትን ስዕል ቅርጻ ቅርጽ ምናምን ያስቀምጣል። የእነሱም ፎቶ ከዋክብቶች እንዴት አይነቱ ከዋክብቶች ሙአሲራ ፋና ፈጣሪ ሙአሲራ ማለት ፋናን ፈጣሪ ፈጻሚ አድራጊ ብለው የሚሏቸው ፊል ዓለም በዓለም ላይ ምን ፈጻሚ ተጽዕኖ ፈጣሪ ከዋክብቶች ብለው ያሏቸውን ግልጽ ነው። ከዋክብት የሚሏቸው እነዚህ ናቸው የሚጠቅሙት የሚጎዱት ግልጽ ነው። አዎ ተጽዕኖ ፈጣሪ ናቸው ብሎ ያሏቸውን ከዋክብት ይስልና ይገዛል። ተጽዕኖ ከዋክብቶች ቢዛዕሚህም በእነሱ ዛዕ ወጃዓሉ ለሁም ለነሱ ለነዚህ ከዋክብቶችም ለሳሏቸው ስዕሎች ነው። ገብተ ከዋክብቶችም ነው አላገኟቸውም። ወጃዓሉ ለሁም ለነሱም ያደርጋሉ ቡዩተን ምን ያደርጉላቸዋል? ቤት ያደርጉላቸዋል። ቤት ማለት ለከዋክብቱ ቤት ይዘሩለታል የሳሉት ላይ ፎቶ ቤት ወሰደና እጅ ነሺም ያደርጉላቸዋል። እጅ ነሺ ማለት ማለት ነው ይሄ ኻዲም ኻዲም ሐጂብ በዋብ ይባላል። ተወለዳችሁ ሶስቱንም ልስጣችሁ። ኻዲም ታውቃላችሁ። ሐጂብስ ማለት ማለት ጠባቂ ነው። በዋብ እንደምትሉት ግልጽ ነው። በቃ ያደርጉለት እነሱ የሚንከባከብ በቃ ኻዲም ወሰደና ወሒጃብን ደግሞ ሂጃብ ያደርጉለታል። ሂጃብ ምናምን በቃ እ ሂጃብ ምንድነው እ ሐጃብ ነው ሂጃብ ነው ሁጃብን ሁጃብም ያው ሁጃብ ካለ ሂጃብ ከሆነ ሂጃብ እናንተ ጋር ሂጃብ ነው የሚለው ሌሎቻችሁስ እስቲ የታላንትኛው ወሁጃበን እሺ ወሁጃበን ሁጃበን ማለት ምን ማለት ነው? እሺ ለነሱ ጠባቂ ማለት ነው። በቃ ሁጃብ ከተባለ ጠባቂ ነው። እሺ ወቁርባንን ቁርባንንም ያደርጉላቸዋል። ቁርባን ገብቷቸዋል። ቁርባን ማለት ማለት ነው ወደ እነሱ የሚቃረቡበትን ማለት ነው። ግልጽ ነው። የተለያየ የሚታረድም ሊሆን ይችላል፣ የሚበላ የሚጠጣም ሊሆን ይችላል፣ የሚቀባንም ሊሆን ይችላል። ገብቷል። የሚጨስ ይሆናል አይደል? ሚቀስ ከተባለ እጣን ምናምን አለ የሚቀባ ከተው ቅቤም ሊቀቡት ይችላሉ። ግልጽ ነው አለ እዛ ላይ ማለት ነው። እኚህን የመሳሰሉ የተለያዩ አሉ ማለት ነው። ቁርባን ብለው የሚያቀርቡላቸው ወለም የዘል ሀዳ ይህ ነገር አልተወገደም ፊት ዱንያ በዱንያ ቀዲመን ባለፉትም ወሐዲተን አሁንም በሚመጣው ጄኔሬሽን ላይ አልተወገደም አለ እንዲህ አይነት ሽርክ ከዋክብት የሚገዛ ዋስሉ ሀዘል መዝሀብ ይሄ ደግሞ እስቲ ከዋክብትን ተገዢዎች ኬት መጡ ከተባለ እንግዲህ ሷሊዎችን የሚገዙት አስላቸው ኬት ነው ብለን ከኖህ ህዝብ እንዳትረሱ ፈተና ላይ ባመጣ እንደዚህ ልትበሉ ሷሪዎችን መገዛት አስሉ ኬት ነው ከተባላችሁ ከኖህ ህዝቦች እሺ ከዋክብትን የመገዛት ደግሞ አስሉ ኬት ነው ከተባላችሁ هذا المذهب من ሙሽሪክ ሳቢአ ከሳቢአው ሙሽሪኮች ነው ሳቢአ ማለት ማለት ነው ከዋክብት ተገዢዎች ነበሩ አለ እንዴ ከዋክብት የሚገዙ ነበሩ ቁርአን ላይ ምንድን ነው የሚለው ሳቢያ የሚላል አይደል ቁርአን እ إن الذين هادوا إن الذين آمنوا والذين هادوا والنصارى والصا آه. እሺ ወሳኢባ የሚለው ያ ነው። ወሁም እነሱ ቀውሙ ኢብራሂም የኢብራሂም ህዝቦች ናቸው። አለይሂ ሰላም አለዚነ እነዚያ ናዘረሁም ምን ያላቸው እሱ የተከራከራቸው በምን ላይ ፊ ቡጥላን ሽርክ ሽርክ ባጢል በመሆኑ ላይ እሱ የተከራከራቸው ወከሰረ ሁጀተሁም የነሱንም መረጃ ሰባበረው ቢዕልሚሂ በእውቀቱ ኧረ አየህ ከዋክብት ምን አለ ጨረቃ ሀዳ አክበር እያለ ግልጽ ነው አለ ግልጽ ነው እያለ ማለት ነው ይሄማ አይሆንም እያለ ወከሰረ ሑጀተሁም ቢዕልሚህ ወአሊሀተሁም ቢየዲህ በእጁ ደግሞ ምኖቻቸው አማልክቶቻቸውን ወአሊሀተሁም አማልክቶቻቸውን ደግሞ ቢየዲህ በእጁ ሰባበረ። ፈጠለቡ ፈለጉ ተሕሪቂሂ እሱንም ማለት ማቃጠል። ማንን ማቃጠል? ማንን? ኢብራሂምን ማቃጠል ነው የፈለጉት። ግልጽ ነው። ወጣኢፈቱን አላህ ግን ነጃ ወጣው አይደለ? ያ ናሩ ኩኒ በርደን ወሰላማን አላ ኢብራሂም ወጣኢፈቱን ከፊል ቡድኖች ደግሞ ወጣኢፈቱን ኡኽራ ሌላ ቡድን ደግሞ ኢተኸዘት ያዘች ቢልቀመር ለጨረቃ አይ ከዋክብት አይደለም ማለች። ይቺ ቡድን ደግሞ ቢልቀመር ለጨረቃ ደግሞ ያዘች ሰነምን ጣዖትን ያዘች። ይሄ በቃ የጨረቃ እንተዋለን በማለት ለጨረቃ ራሱን የቻለ ጣዖት ያዙ ነው። በቃ ጨረቃ ነው። ኸይርን ነገር የሚያመጣ ፈጣሪ ወዛአሙ እነሱም ሞገቱ ጠረጠሩ አነሁ የስተሒቁ ልዒባዳ አምልኮ የሚገባው ለጨረቃ ነው እሷ ትልቅ ነች አሉ ወኢለይህ በሱም አመለካከት ወኢለይህ ወኢለይህ በርሱም ነው ተድቢሩ ሀዘል ዓለም አስፍልይ እዚህ ዓለም ሱፍልይ ጉዳዩ ሁላ የሚቀናበረው በሱ ነው አሉ ዓለም ሱፍሊ ማለት ማለት ሰማያኛውን ያለንበት ዓለም ሱፍሊ ነው ይባላል ዓለሙ ለአዕላ የትኛው የሰማዩ ነው አይደል እንዴ ይሄ በሷ ነው በቃ በጨረቃ ነው ይሄ ሁላ ወይለይ ወደሱ ነው ተድቢሩ መቀናበሩ መስተናበሩ هذا العالم السفلي ዓለም ሱፍሊ እያንዳንዱ ቅንብሩ ምኑም ምኑም መስተናብሩም በሷ ነው በጨረቃ ነው አሉ ወጣኢፈቱን ከፊል ቡድኖች ተዕቡዱ ናር ምን ትገዛለች ደግሞ እሳትን። አረ እሳት ነው ሁሉም ነገር አሉ። እነሱ ደግሞ ሁል መጁስ ማናቸው? እኚህ ደግሞ መጁስ እሳት አምላኪዎች ናቸው። ሁሉም በቃ የመሰለውን እያዘ በቃ በቃ እየተነሳ አንተ ትችላለህ። ሸንትና ናቸው በቃ ግልጽ ነው አይደል? እንዴ ኢትዮጵያ ቁጥብ እኮ ናቸው እሳቸው ይላል። እሳቸው ባይኖሩ በቃ ይላል። ግልጽ ነው አለ። እሳቸው ባይኖሩ በቃ አደጋ ላይ ነው። እሳቸው በመኖራቸው ነው እንዲሆን ነው መዘናባችን። ግልጽ ነው በእሳቸው ይላል ማለት وطائفة تعبد الماء ከፊሏ ደግሞ ምን ትገዛለች? ውሃ የሚገዙ ደግሞ አሉ። እኚህ ደግሞ እኔ እንጃ ሸይጣንም ይጨምሩበታል መሰለኝ። እሬቻ የሚባለው ከዚህ ጋር ግንኙነት አለው አይደል እ ብዙ ጊዜ የገዳ ምናምን ባህል የሚባለው ታውቃላችሁ። የገዳ ስርዓት ምናምን congratulation እያሉ እያለከው እየላኩላችሁ ነው። በምን በማን ነው? በዩኒስኮ ምን ተሰጠው እውቅና congratulation ይላል አይደል? እኛ congra አይደለም ግልጽ ማለት እነሱ ባዳም ልኮ እኮ ነው ብዙ ጊዜ ውሃ ላይ ነው የሚያደርጉት ሁኔታ የጅን ግንኙነት አለው وطائفة تعبد الماء። وطائفة ከፊል ቡድን ደግሞ تعبد الحيوانات ምንን ይገዛሉ እ እንስሳት የሚገዛል እንደ ህንዶች ማለት ነው አይበሉም አይጠጡም እንስሳዎቹን አይበሏቸውም አይጠጣቸውም ግልጽ ነው አለ። እንደውም የሚበሉት የሚጠጡት ብላክስ ሽንታቸውን የሚጠጡ አሉ። ግልጽ ነው አለ። የእነሱ waste ነገሮች የሚጠቃቀሙ አሉ ማለት ነው። በተቃራኒ ሀይዋናት እነዚህ ህንድ ውስጥ ያሉት ማለት ነው። ወደዚህ ድምፅ ምናምን እዛው አግጡት። ወጣይፈቱን ተዕቡዱል ሀይዋናት እነዚህ ደግሞ አሉ ማለት ነው። ሀይዋናትን የሚገዙ ማለት ነው። አንዳንዶቹ እንደውም የሚሉት ምንድን ነው እቺ ዓለም እኛም ወደፊት ስንሞት የምንቀየረው ወደ እንስሳ ነው እና ላምን ከብትን አረድን ማለት ወንድሞቻችን ሊሆኑ ይችላሉ። ወደፊት እኛም ሪሳይክል የምናደርገው ወደ እንስሳ ነው ስንቀሰቀስ ይላሉ። የዛም በጣም የሚገርም እምነቶች ነው ያሉት። ፈጣኢፈቱን እኔ ግን በሬ አይደለሁም በግ ስላልሆንኩኝ እነሱ እንሆናለን ወንድሞቻችን ሊሆናሉ ብለው የሚያስቡት እና ታዲያ ወንድሜ ያለውም አኺ አኺል ከሪም የሰራው የእውነቴን ነው። እንደዚህ ነው የሚያምኑት። ወንድሜ ሊሆን ይችላል እንዴት አርጆ በላለሁ ልክ ወጣኢፈቱ ከፊል ቡድኖች አበደትል ኸይል ፈረስን ደግሞ የተገዛቻለች ፈረስን የሚገዛ ደግሞ አለ። ወጣኢፈቱን አበደትል በቀር ከፊሎቹ ደግሞ ምን የተገዛለ በሬን የተገዛለ ላም ላም ናርገው እሺ ላም አርገው ላምን የተገዛ አለ ወጣኢፈቱን ከፊል ቡድን ደግሞ አበደት البشر አልአህያ ወልአምዋት ህያው የሆኑ የሞቱትንም ሰዎች የተገዛ አለ ወጣኢፈቱን ከፊል ቡድኖች تعبد ጅን ጅንንም የሚገዛ አለ ተገዝቷል ወጣኢፈቱን ከፊል ቡድኖች تعبد ሸጀር ምንን ትገዛለች ደግሞ ዛፍ የሚገዛ ምን ቀረ ላይላ ኢላላህ ምንም እኮ በምድር ላይ ያለ በቃ ሁሉንም ተገዝቷል ነው ወጣኢፈቱን ተዕቡድ መላኢካ ከፊል ቡድን ደግሞ ምን የምትገዛለች መላኢካን ደግሞ የምትገዛለች ማለት ነው እንተሃ ከላሙ ኢብን አልቀይም ኢብን አልቀይም አልጀውዚ የተናገረው ንግግር እዚህ ላይ ተቋጨ ማለት ነው በየአቅጣጫው ሁሉንም ምን እየተጫወተባቸው ነው እያለ ነው ሸይጣን ማለት ነው በቃ እንደ ኳስ እያንጠባጠበው ነው። ያ ያንጠባጠበው ወደዚህ ወደ ፈለገው አቅጣጫ ይጠልዟል ማለት ያንጠባጥብና አንተ ወደዚህ አቅጣጫ ይደል፣ ያንጠባጥብና አንተ ደግሞ ወደዚህ ወደ ፈለጋ እያለ ማለት ነው። በሰው ልጆች ማለት ነው ይጫወጥባቸዋል ማለት ነው። ወቢህ በሱ እንግዲህ ታሪፉ ታውቃለህ ማዕና ቀውሊሂ እንዲህ የሚለውን የአላህን ስብሓነሁ ወተዓላ ንግግር ታውቃለህ ምን የሚለውን ومن يشرك بالله በአላህ ላይ ያጋራ ፈከአነማ ኸረ ሚነ ሰማ ከሰማይ እንደወደቀ ነው ምሳሌው فتخطفه الطير ምን አዋፋት ደግሞ ትጠልፈዋለች አዋፋት ያለው ነው እሱ ብለ ያለው ሰይጣናት ማለት ነው أو تهوي به الريح ወይም ደግሞ ንፋሲቷ ትነደዋለች ትወስደዋለች ንፋስ ያልነው ደግሞ ምንድን ነው? ሴቶች ስሜት ፊ መካንን ሰሒቅ ሩቅ ወደሆነ ቦታ ይላል ወቀውሉሁ ተዓላ አአርባቡን ጌቶች ናቸው እንዴ ሙተፈሪቁነ እነዛ የተለያዩ ጌቶች ናቸው እንዴ ኸይሩን የተሻሉ አም ወይስ አላህ አላህ ነው የተሻለ ናም አላህ ነው የሚሻለው አልዋሂዱ ልቀሃር አንድዬና ሀያል የሆነው ጌታ ይላል አዎ እነዛ የተለያዩ ጌቶች ናቸው የሚሻሉት ወይስ አንድዬ የሆነው ሀያል ጌታ አላህ ነው የሚሻለው። መልሱ ምንድን ነው? አላህ ማታዕቡዱን አትገዙም አላቸው። ሚን ዱኒህ ከሱ ውጪ ኢላ አስማው ስሞችን ነው እየተገዛችሁ ሰመይቱም ውሃ እናንተ የሰየማችሁ እንትና እንትና እንትና እያላችሁ ስም እያወጣችሁ እየተገዛችሁ ነው ያላችሁት። አንቱም ወአባኡኩም እናንተም አባቶቻችሁም ማ አንዘለላህ አላህ ላወረደም ቢሃ በሷ ሚን ሱልጣን ከምን ከመረጃ አላህ አውርዷል እንዴ እነዚህን ለመገዛት አውርዷል አላወረደም አንድም መረጃ የለም ኢኒል ሑክሙ ፍርድ እኮ አይደለም ኢላ ሊላህ ለአላህ እንጂ አማራ አዟል አላህ አላ ተዕቡዱ ምን ብሎ አትገዙ ብሎ ኢላ ኢያህ ማንን እንጂ እሱን እንጂ ذلك الدين القيم ቀጥ ያለው እምነት ማለት እሱ ነው ይላል ወላኪነ ነገር ግን አክተረሁም አክተረ ናስ የአብዛኛው ሰዎች ላ ያዕለሙ ምን አይሉም አያውቁም ይላል ይህን ሐቂቃ ወቀውሉሁ ተዓላ የአላህ ስብሓነ ወተዓላ ንግግር ይላል ضرب الله مثلا አላህ ምሳሌን አደረገ ምን አይነት ረጁለን አንድን ሰው ፊህ ሹረካኡ ለሱ ምኖች አሉት ተጋሪዎች አሉት ሙተሻኪሱነ የሚጨቃጨቁ ተጋሪዎች አሉት የእሱ አዛዦች ብዙ ናቸው ልብ በሉ ይሄ ምሳሌ ምን እንደሆነ ልብ በሉ ምሳሌ ነገር እኔ ቶሎ የማይገባው አለ ምንም አዳምጡ ضرب الله مثلا አላህ ምሳሌ ያደረገ ረጁለን አንድን ሰው ፊሂ በሱ ሹረካ ተጋሪዎች አሉበት። ሙተሻኪሱነ ምንም ቢሉ ሙተናዚዑነ ሙተኻሊፉነ ማለት ነው። ተጨቃጫቂዎች፣ ተነታራቂዎች ምን ማለት ነው? እሱ በቃ ባርነቱ ለብዙ ሰዎች ነው። እነዛ ደግሞ አይስማሙም። ራስ በራሳቸው ያ ና አንተ ይሏል፣ ያ አንተና ወደዚህ በቃ ሰውየውን ገነጣጥለው ሊገሉት ተጋሪዎች ናቸው በሰውየው ላይ በማዘዙም በምንም የብዙ ነው ማለት ነው። እሱ ያም ይጎትቷል፣ ያም ይጎትቷል። ብትንትኑ ነው ሲሆን ደግሞ አንድ ቢሆን ችግር በስምምነት ቢሆን ችግር የለውማ። ዛሬ ጋር ነዋር በቃ እናዛ ነው ሲድንጋ ከዛ በስነ ስርዓት ይሄዳል። ግን አይስማሙም። ያም ሆነ እዚህም ወረጁለን አንድ ሰው ደግሞ ምሳሌው ሰለመን ሊረጁሊን በቃ ታዛዥነቱ ታዛዥ መሆኑ ለአንድ ሰው ብቻ ነው። አንድ ሰው ነው የሚታዘዘው እሱ ያለው እነዛ ግን ብዙ ናቸው እንደፈለገ ያደርጉታል ሀል የስተብያኒ መሰለ እነዚህ ሁለት ምሳሌዎች እኩል ናቸው ሀል የስተብያኒ መልሱ እንጂ መሰላ ሁለቱ ምሳሌዎች እኩል ናቸው ላ እኩኑ አበደን ሙተማሲለን አይደል መቼም እኩል ሊሆን አይችሉም እሺ ለአላህ ባሪያ ስትሆን በቃ ለአላህ ነው አይደለ? ለብዙ ለዛም ለዛም ለዛም ከሆንክ የሁሉንም ማለት ነው። እስቲ የማይፎርሽ አለ ሳምንቱን ሙሉ ግልጽ ነው። አብዶዬ ይላል አብዱል ቃድር ጀይላኒ ብሎ ይቀመጣል። በሚቀጥለውስ ለአብሬትዬን ለሚቀጥለው ለሰይድና ኸደር ለጀይላኒ በቃ የሱ አምልኮ ለብዙ ነው። አባባሌ ገባችሁ እ ሀል የስተዊያዊ መሰላ ግልጽ ነው። ለብዙ እነዛ ላት ውዛ መናት ምን ምን ስንጣዖት ነበረ በመካ ዙሪያ 300 60 ጣዖቶች ነበሩ። 360 ጣዖቶች ነበሩ ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው ቤት ሙሽሪኮች የሚያመልኩት ሲያገባ ሰው የሆነ አጅ አለው። ከቤተሰብ አንድ ሰው ሲተው ለእያንዳንዱ አጅ የተለያየ ነው ያለው። ለሁሉም በቃ እጅ ነሺ ነው ማለት ነው። ስለ ሁሉም ይጨነቃል። በቃ ሁሉም ማለት ነው። አንተ ግን ላ ተኻፍ ኢለላህ ወላ ተዕቡድ ኢለላህ ወላ ተስጁድ ኢላ ሊላህ ለአላህ ብቻ ባለ ኡላኢከ ለሁሙል አምን ወሁም ሙህተዱን የተባለ ለዛ ሰላም ለነሱ አለላቸው እነሱም ቅናቻ መንገድ የተመሩ ናቸው የተባለ ለዛ والله حقيقة አሁንም ራሱ አንቺ ዲን ገር ነው ገር አይደለም والله ዲን ገርም እንደ ዲነል ኢስላም ገሪብ ባርነት ሽኩል አላህ ነው። አላህ ያዘዘሽ መልእክተኛ ያዘዝሽን መታዘዝ። እስቲ እኛ ዲንን የማንታዘዝ ከሆነ ስሜታችንና ለከሃዲያን አመለካከት የምንሯሯጥ ከሆነ ግን መቼም አያልቅም የነሱ ፍላጎት። ሀታ ፋሽን የሚባለው እስቲ እያንዳንዱ በቃ ያልተለበሰ ነው መለብሰው ብላ ታስባለች። ስትሄድ ገበያ የሆነ ነገር አንስታ ምናምን ነገር ፋሽን አይደለም የሚያስጨንቃት እሷ ይሄ ያልፉበታል። ይህ ተለብሷል፣ ይህ ምን ተብሏል። ግልጽ ነው። እንዲያየት ትሽከረከራለች ማለት በቃ ሌለው ወነሃረን እሷ ፋሽን ተከታያለች። ልብስ አይደለም ትለብሰው በቃ ሁሌ የሚያስጨንቃት ምን የሚላት ምን ምን በቃ ሰው የትና የት መጥቋል በጭንቅላቱ። እሷ ግን ያለችው የትኛው ላይ ነው? በቃ መልኳ ላይ ነች። ስለ ልብሷ ነች። ምን እያንዳንዱ ጭንቀቷ ማለት ነው። ግልጽ ነው። እኛ ግን ለአላህ ባርነታችንን ካደረግን ምን የሚያስጨንቀን ነገር እሱ ነው ሌላ ትርፍ ነገር አደረግ ካገኘ ጥሩ ታደርገዋለህ። ምን የሚያስጨንቅ ነገር አይደለም። ወላሂ ወደ ተለያዩ ነገሮች ነው ብጭቅጭቃችንን የሚያወጡት። ሀኡላይል ሙሽሪኩን ይሄ አሁን እንግዲህ የምሰጣችሁ ከሽርክ ጋር ተጓዳኝ የሆኑ ነገሮችንም በዚያ ያዙ። ሀውላይል ሙሽሪኩን እነዚህ ሙሽሪኮች እኮ ለማ ተረኩ ዒባደተላህ አላህን ለመገዛት ለማ ተረኩ በተው ጊዜ ዒባደተላህ ወህደሁ ላ ሸሪከ ለህ وهي السؤال التي خلقوا من أجلها ለሷ ተብሎ ምን ያሉበት ነው ምን ያሉበት ነው የተፈጠሩበት ነው ሚን አጅሊሃ ወቢሃ ሰዓደቱ የእነሱም ትክክለኛ ደስታቸው በሱ ነው አላህን ብቻ በመገዛት ግን ኢብተለው ቢዒባደት ሸያጢን ሰይጣናትን በመገዛት ተፈተኑ ወተፈረቀት ቢሂም ልአህዋ በታተነቻቸው ስሜት ፍላጎት አህዋ ወሸሀዋት ከማ ቃለ ልኢማሙ እብን ልቀይም ረሒመሁላህ እንዳሉ هربوا من الرق الذي خلقوا له فغلوا برق النفس والشيطان ሀረቡ ምን አሉ ሸሹ ሸሹ ሚነሪቅ ከምን ከዛ ባርነት ሸሹ አለዚ ሁሊቁ ለሁ ያ ለተፈጠሩለት ባርነት ሸሹ የተፈጠርንለት ባርነት ምንድን ነው እስቲ ንገረኝ አላህን መገዛት እሱ ነው በቃ የተፈጠርንበት ባርነት ፈቡሉ ተፈተኑ ፈቡሉ ተፈተኑ ቢሪቅ ነፍሲ የነፍስ ባሪያ በመሆን ሪቅ ማለት ባሪያ ማለት ለነፍስ ባሪያ በመሆንና ወሸይጣን የማ የሸይጣንን ባሪያ በመሆን በማለት ኑንያ ላይ ያስቀምናል። ኑንያ የሚባል ግጥም አለው። ፈላ ኢጅቲማዕ ሊልቁሉብ ለልብ መሰብሰብ ምንም የላትም ወላ ሰላሕ ሊልዓለሚ ለዓለምም መበጀት የለውም ኢላ ቢተውሂድ በምን እንጂ በተውሂድ እንጂ በቃ ቅድሚያ ለተውሂድ እየተባለ የሚባለው ለዚህ ነው ኢላ ቢተውሂድ ከማ ቃለ ተዓላ አላህ ስብሓንሁ ወተዓላ እንዳለው አሚተኸዱ ያዙ እንዴ እነዚህ ሰዎች አሊሀተን አማልክቶችን ሚነል አርዲ ከምድር ሆም የንሽሩን እነሱ ናቸው እንደ የሚቀሰቅሷቸው ከሞቱ በኋላ መቀስቀስ አይደል እነሱ ናቸው እንደ ከሞቱ በኋላ የሚቀሰቅሷቸው ምን ነው አዎ ከሞቱ በኋላ የማይቀሰቅሷቸው እንዴት ይገዛሉ እያለ ለው ካነ ቢሆን ኖሮ ፊሂማ ለው ካነ ቢኖር ኖሮ ፊሂማ በእነሱስ በምድርና በሰማይ ውስጥ አሊሀቱን አምላክ ኢለላሁ አላህ እንጂ ሌላ አምላክ ቢኖር ኖሮ ለፈሰደታ ምድር በአጠቃላይ ምን ባለች ነበር? በተበላሸች ነበር። በሌላ የቁርአን አንቀጽ ሁለት አምላክ ቢኖር ኖሮ ወላ አላ ባዕضهم አላ ባዕض ከፊሉ የከፈሉ ላይ ስልጣን ለመቆናጠጥ ሲሉ ህዝቡ ይጠፋል ነው ግልጽ ነው። ምክንያቱም ሁለት ባላጋራዎች ሲሆኑ ሁለት ቢሆን ኖሮ እንዴት ነው ሽኩቻው? እነሱ በሚያደርጉት ምድር በአጠቃላይ እንዳልነበረ እንዳልነበረች ነበር። ግልጽ አላህ ብቻ ነው የሁሉም ግን ጠባቂ ነው። ሱብሃንአላህ አላህ ጥራት ይገባው። ረቡል አርሽ የአርሽ ምን የሆነው ጌታ አማ የሲፉን እነሱ ምን ከሚሉት ከሚወስፉት ከሚገልጹት ምን ያለ ነው የጠራ ነው ولذلك ለዚህም ነው ኢዛ ደኸለት الأرض ኢዛ ኢዛ ኸለት الأرض ምድር ከተወገደች ሚን ተውሂድ ከምን ከተውሂድ ከተወገደች ቃመቲል ቂያማ ምን ትቆማለች? ቂያማ ትቆማለች። ተውሂድ ከሌለ ምን ይቆማል? ቂያማ ይቆማል። ቂያማ እንዲቆም ሰበብ አንሆን። ግልጽ ለዚህም ይሯሯጥ ማለት ነው። ግልጽ ምንም ሳይሰራ ለብሶ ከማ ሙስሊም ሙስሊም እንደዘገበ አን ነቢ ሰለላሁ ዐለይሂ ወሰለም ላ ተቁሙ ሰዓቱ ሰዓቲቱ አትቆምም ሐታ ላ ዩቃል ፊል አርዲ አላህ አላህ አላህ አላህ መባል ምን እስኪል ድረስ ምን እስኪል እስኪቆም ድረስ በቃ አላህ ብሎ አላህን ብቻ መገዛትን ሰውየው እንዲህ አይነት አላህን በብቸኝነት መገዛት ሲቆም ግን ቅያማ ምን ትላለች? ትቆማለች። አላህ አላህ በነፍስ ብቻ ሄዶ መስጊድ አላህ አላህ አላህ ማለት ምንም እየነሸደ አላህ አላህ እ ይሄን የተፈለገ ላ ተውሂድ ግልተዋለ አምልኮ ነው የተፈለገው ወሚስለ ወሚስለ ነው አይደል? ومثل تفرق المشركين تفرق ومثل ومثل ومثل ومثل تفرق المشركين ومثل مثاله ومثل تفرق ومثل مثاله تفرق المشركين የሙሽሪኮች መለያየት አልአወሊን የመጀመሪያዎቹ ፊ ዒባዳቲህም በአምልኳቸው ላይ ወማዕቡዳቲህም በሚገዙት ነገር ላይም መለያየታቸው ተፈርቁል ቁቡርይን የቀብር አምላኪዎች መለያየት አምሳያ ነው። ቁብርዮችም የተለያዩት እነዛ ነው። አልየውም ዛሬ ፊ ዒባደት ልቁቡር ቀብርን በመገዛት እንዴት ሙሽሪኮች ብዙ አይነት ጣዖት ነው የሚገዙት። ዛሬ ደግሞ ቁቡርዮችም ብዙ ነው የሚገዙት። የትኛው እንደሚበልጥ ግን አላየንም። ሁሉም የኛ ይበልጣል ነው የሚለው። ባለፈው እንደነገርኳችሁ ያልከስዬና የአብሬትዬ እንኳን ሙሪዶች ይለያያሉ አይደል? በኮፍያ ይለያያሉ። አንዱ በአንዱ አይሰግድም። የኛ ነው ይበልጡ፣ የኛ አሪፍ ናቸው ምናምን የሚሉ ነው የሚያስበው። ግልጽ ነው። የኛ ምርጥ ናቸው፣ ተራ መሰሉ ምናምን ይላል። ግልጽ ነው። ፈኩሉ ሁሉም ሚንሁም ከነሱ ለሁ ለሱ ضريح አለው። ضريح ማለት ማለት ቤት የቀብር ቤት አይደል? ضريح የሚባለው ያው የተገነባ ቤት የቀብር ነው እንጂ ዝም ብሎ ቤት አይደል። ኻሱን ውስን የቀብር ቦታ ላይ የሚገነባው ቤት አለው። የተቀረቡ ኢለይህ ወደሱ የሚቃረብበት ቢአንዋዒል ኢባዳ በአምልኮ አይነቶች ወኩሉ ጠሪቀትን ሁላም ጠሪቃ ሚነ ጡሩቅ ሱፊያ ከሱፊያ መንገዶች ውስጥ ጡሩቆች ውስጥ ብዙ አይነት ሱፊያ እንግዲህ የራሱ የተለያየ ብዙ አለ። ቀሽበንድያ፣ ዲዮበንድያ ምናምንያ ምናምን ግልጽ ነው። ጠሪቀቱ ቲጃንያ፣ ጠሪቀቱ ምናምን ግልጽ ነው አለ ማን ነው የእንትና ጠሪቀቱል እንትን መሰለኝ ይሄ ማን ነው ስሙ አደላል ሀረር ሲጃንያ መሰለኝ የእሱ ግልጽ ነው የተለያዩ እንትኖች ብዙ አይነት ነው ያለው እኮ ሱፊያ ለሃ ለሷ ሼኹን ምን አላቸው ሼክ አላቸው እኔ እኮ ከሼክ ተሰጥቶኛል ይላል ጠሪቃ ተሰጥቶኛል በቃ ያችን ጠሪቃ ይዞ ነው ቁጭ ብሎ ዚክሩም ይለያያል አንዳንድ ያላን ሲያወዙ በቃ የእነሱ እኮ ወላሂ መጃጃል ምናምን የለም። በቃ አጥፎት ይባላል ማብራቱን እየተወዛወዘ ሁ ማንን ነው ሁ የሚሉ አላህ አላህ ማለታቸው ነው። በደሚር ታጠመ የጁን ይበቃል። አላህ ሁ ማለት ሀል ሚን አስማኢላ ሁ ሁ ሀል ሁወ ሚን አስማኢላ ሁወ ሁወ ሁወ ሁወ እያሉ ይጨውላል። ግልጽ አለ። ሌላ ደግሞ አለ ያ ሀዩ ያ ቀዩም ያ ሀዩ ያ ቀዩም የተሰጠው አለ ደግሞ የተለየ ዚክር ከሸዎቻቸው ነው የተሰጣቸው። ጠዋት እንዲበል በቃ ይነሳል። ያ ሀዩ ያ ቀዩም ያ በቃ ረዥም ይዞ ማለት ነው። እንደዛ ሰውዬ ይሆናሉ ማለት ነው መጨረሻቸው። አንዱም ገባና ኢልም የለውም ማለት ነው። እነሱ ያ ሀዩ ሲል በቃ ገባና ደስ አለው በቃ ማለት ሲፈጥኑም የሚሉትን አያውቁም። እሱም ምን አለ እያዩ ያቁኝም እያዩ ማለት እና የመሰለውን ነው እንግዲህ ወኩሉ ጠሪቀት ሚን ጥሩቅ ሱፊያ لها شيخ ምን አላት? ሼክ አላት። اتخذه ይይዟል ሙሪዱ ማ ሙሪድ ሙሪድ ማለት ማለት አገልጋይ የአቤት ሙሪድ የእንትን ሙሪድ ምናምን ሲባል ሰማላችኋል። ሙሪዱ ይይዘዋል ربا ጌታ አርጎ ሚን ዱንላህ ካላችሁ በቃ አብሬ ብያሩ በቃ አሁን የሚንጫቸው እሱ አይደል እኔ ለአብሬ ብዬ አንገቴን እሰጣለሁ ብሎ አንገቱ የታረደ እኮ አለ ታውቃላችሁ እኔ ለአብሬ ብዬ አንገቴን እሰጣለሁ ብሎ የታረዳለ ግልጽ አለ የታረደ ራሴን አርዳለሁ ብሎ ለሳቸው ብሎ አንስቶ ያረደ ራሱ ነው ግልጽ አለ ልጁ የሚሰጠን አንቶ እሱ ልጁ ምናምን ያውቀላል ማለት ራሱን ነው የሚል አዎ ተረት አይደለም፣ የእውነት የተከሰተ ነው ነገራቸው። የሽራዑ ለሁም ለነሱ ምን ይሉላቸዋል? ይደነግጉላቸዋል። ሚነ ዲኒ ከዲን ما لم يأذن به الله አላህ ምን ያላለው ያልፈቀደውን ይደነግጉላቸዋል። وهكذا እነዚህ ነው እንግዲህ تلاعب الشيطان የሸይጣን መጫወት ببني آدم በማለት በሰው ልጆች ላይ እንዲህ ነው በቃ ጥባ ጥቤ ማንጠባጠብ ታውቃላችሁ እኮ እንደዛ ነው በቃ ይጫወትባቸው ولا نجاة ነጃ መውጣት አንችልም ሚን ሸሪ ከሱ ሸር ወመክሪ ከፊራም ኢላ ቢተውሂድላህ በአላህ ተውሂድ እንጂ ወሊዕቲሳም አጥብቀን በመያዝ እንጂ ቢኪታቢ በሱ ኪታብ ወሱነቲ ረሱሊሂ የእሱን መልእክተኛም ሱና አጥብቀን በመያዝ እንጂ የለም። ግን እስቲ የት ነው ያለ ነው? እኛ ቁርአንን እንዴት ነው አድርገን የያዝ ነው? ሱናንስ እንዴት ነው የያዝ ነው? ሁላችንም ራሳችንን ጠይቅ። ነስአሉላህ አላህን ጠይቃለን። አንዩሪየን አልሐቀ ሐቅን እንዲያሳየን ሐቅን በምንነቱ በሐቅነቱ እንዲያሳየን ወየርዙቀና እንዲረዝቀንም ኢትባዓሁ እሱም ማለት መከተል ሐቅን በሐቅነቱ እንዲያሳውቀን እሱንም ተከታይ እንዲያደርገን ወዩሪየነል አልባጢለ ባጢልንም እንዲያሳየን ባጢለን ምን አድርጉ ባጢልን ለምንድን ነው እንደዚህ ያለው ሐቅን ባጢል አድርጎ የሚያይ አለ ባጢልን ደግሞ ሐቅ አድርጎ የሚያይ አለ አይደል ሐቅን በሐቅነቱ ባጢልን በባጢልነትም ያሳየን ያሳየን አላህ ወየርዙቀና እጅቲናበሁ ባጢሉን ደግሞ ለመራቅ ይረዝቀን። ኢነሁ ሁወ መውላና እሱ ነው የኛ ወዳጃችን አጋዣችን ማለት ነው። ፈኒዕመል መውላ ምንኛ ያማረ አጋዥ ነው። ወኒዕመል ነሲር ምንኛ ያማረ ረዳት ነው ይላል። ይሄ እንግዲህ በዚህ ክፍል ላይ سنة يقيونون بذلك في الليل إياك وشك الله أحلا وسهلا ومرحبا بكم إياك بذلك قال الله نعم من هاشي أي تشلم وندوش ناتشوار آه وندوش سلونا تشلم ምክንያቱም የወንድን ሴት ሆና የወንድን ወንድ ሆና የሴት መመሳሰል አይቻልም። ግልጽ ነው። በምንም ምክንያት ግልጽ ነኝ። በተለይ እኔ ወላሂ ነው የምላችሁ፣ ሐቂቀተን ልንገራችሁ። በተለይ በአሁኑ ሰዓት ያለው የጅልባ ፋሽኖች በጣም በጣም አስጠይ የሆነ በቃ والله ልጅቷ ጅልባብ ለበሰች ሳይሆን ፊትና ለበሰች የሚያስብል አለባበሶች ናቸው። እየተካሄዱ ያሉ ጅልባብ ያደርጋሉ። ከላዩ ላይ ጃኬት፣ ግማሿ ሻር፣ በዛ ላይ ከንፈሯ እንደውም ቁልጭ ብላ እኮ እንደውም አምራ ነው ፊቷን ብቻ አለ የምታስቀረው ፊቷ በደንብ እንዲታይ እዛ ላይ ኩል ተኩላ ምናምን ከንፈሯ ላይ የሚለቀለቅ ለቅልቃ ምናምን የተለያየ ሜካፖችን ፊቷ ላይ አርጋ የባሰ ኩልጭ ብላ ለመውጣት ምንድን ነው ጅልባብ ማድረጓ? ምንድን ምኗን ነው የሰተረችው? እንደውም የፊትና ቦታ ነው እኮ እያወጣች ያለችው በደንብ አድርጋ ምንድነው ጸጉሯ እንዳይታይ ነው እንዴ የተፈለገው? ወይስ ሌላ አካሏ እንዳይታይ ነው የተፈለገው? ፊትና እኮ መቀስቀስ ነው አይደል እንዴ የተከለከለ። ይሄ ቁልጭ ብሎ መውጣት ይባላል። እንደውም ቁልጭ አምሮ መውጣት ነው እና የመሳሰሉ ማብሳት ያሉ አለ ማቺ የሚያደርግ ምናምን ከዛ በኋላ ደግሞ ከጅልባቤ ጋር እንደዚህ ኧረ ብቻ ጡት ያጣ እሺ እየሆነ ነው ያለው እና እንደዚህ አይነት ነገሮች መጠንቀቅ አለብን። አላህ ሁላችንም ቅራቸውን ነገር ይሆናል። ጥያቄ ካላችሁ መልካም ጥሩ። የላችሁም? ከሌላችሁም እንቀጥል። ኸጠሩ ሽርክ የሽርክ አደገኝነት ይላል። ወውጁቡ ሐዝር ሚኑ ከሱ መጠንቀቅ ደግሞ ግዴታ ነው። ወውጁብ ዋጅብ ሆኗል። ሐዝር መጠንቀቅ ሚኑ ከሱ ቢተጀኑቢ አስባቢ እንዴት ነው የምንርቀው ከተባለ ሰበቦቹን በመራቅ ነው። ሰበቡን ሳርቅ እንዴት ነው ዝም ብሎ ያው በአሁኑ ሰዓት ያለ ከኤች ራሳችን እንክ ራሳችንን ዝም ብሎ ይለፈፋል። ሰበቡ ግን ምንም እየተሰራበታል። ሰበቡ የለም። ሴቶች ወንዶች ተደባልቀው እንደዚህ እያለ በቃ ዘላለም ሰው መንግስት እስከ ሚሊዮን ብር ቢያፈስ ምን የፈለገ ትሪሊዮንም ቢያፈስ መብት የለውም። ሰበብያቶቹ ከስር ምን ካላሉ ምን ካላሉ ካልተነቀሉ አይደል እንዴ? ስለዚህ ሰበብያቶቹንም አሁን የሽርክን መጠንቀቅ አሉ። አሽርኩ አዕዘሙ ዙኑብ ሽርክ ትልቅ ወንጀል ነው። ሊአነ አላህ ተዓላ አኽበረ አነሁ ላ መግፊረተ ሊመን ለም የቱብ ሚኑ ከሱ ተውበት ላላደረገ ምህረት የለውም። መዓ አነሁ ሱብሓነህ ጥራት ይገባውና አላህ ከመሆኑ ጋር ከተበ ዐላ ነፍሲህ ረሕመ እዝነትን በነፍሱ ላይ የጻፈ አምላክ ቢሆንም ለሽርክ ግን አይመርም። ወዛሊከ ይህ እኮ የሆነው ዩጂቡ ሊልዓብዲ ምንድን ነው ከተባለው ዛሊከ ምክንያቱም ይህ ዩጂቡ ሊልዓብዲ ለባሪያው ምን ይለታል ያስገኝለታል ሽደቱ ለሐድሪ በጣም አጥብቆ ምን ማለት ነው መጠንቀቅን ወዛሊከ ከዚህ አንጻር ዩጂቡ ይህ ያስገድዳል አስገዳጅ ነገር ነው ሊልዓብድ ሽደቱ ለሐድሪ በጣም አጥብቆ መጠንቀቅ አለበት ወሽደቱ ልኸውፊ በጣም ምን ሊል ይችላል ምን ሊል ይገባል ሊፈራ ሚነ ሽርኪ ከምን ከሽርክ አለዚ ሃዛ ሸእኑ ጉዳዩ እንዲህ የሆነው ሀዳ ሸእኑ ማለት ጉዳዩ ይሄ የሆነውን አላህ ማይምሮ የሆነው ማለት ነው። ቃለ ተዓላ ኢነ ሽርከ ለዙልሙን አዚም ሽርክ እኮ ምንድን ነው? ለዙልሙን አዚም ነው ይላል። ምን በቃ በሉት። እሺ ወዛሊከ ምክንያቱም ሊአነሁ ተንቁዱ ሊላ ተንቁዱ ነው ተንቁሱ ተነቁሱ ነው አረ የለ እናንተ ጋር ወዳሊከ ይኮ ሊያነው ምክንያቱም ተነቁሱ ሊላህ ዐዘ ወጀል አላህን ማጓደል ነው። ተነቁስ ገብቷቸዋል። አላህን ማጓደል ነው። ሽርክ ሰራ ማለት አላህ ሙሉ እንዳልሆነ እያደረክ ለሌላ እየሰጠ ነው። ሊላህ ዐዘ ወጀል ወሙሳዋቱ ሊገይሪሂ ቢህ በሱ ላይ ሌላውን ማስተካከል ነው። ከማን ጋር? ከአላህ ጋር። ከማ ቃለ ተዓላ አለዚነ ከፈሩ ቢረቢህም ያዕዲሉን አለዚነ ከፈሩ በደንብ ተከታተሉ። እሺ ትንሽ ፈጥናለሁ። አለዚነ ከፈሩ እነዚያ የካዱት ቢረቢህም በጌታቸው ያዕዲሉን ያስተካክላሉ። ያስተካክላሉ ማለት ማንን ማንን? ሌሎችን ያስተካክላሉ። ልክ እንደ አላህ ያደርጋሉ ነው። ወቃለ ተዓላ ፈላ ተጅዐሉ ሊላሂ አንዳደን ወአንቱም ተዕለሙን በአላህ ላይ ባላንጣ አታደርጉ እያወቃችሁ ወሊአነ ሽርክ ምክንያቱም ሽርክ ሙናቂዱን ሊልመቅሱድ ሙናቂዱን ምን የሚል ነው የሚፋለስ ነው ሙናቂድ የሚፋለስ የሚጋጭ ነው ሊልመቅሱዲ ለዋናው ግብ ቢልኸልቂ በመፍጠር ዙሪያ ወልአምሪ በመታዘዝ ዙሪያ ሚን ኩሊ ወጅህ በእያንዳንዱ መልክ ማለት አላህ የፈጠረንንና ያዘዘንን ምክንያት የሚጋጭ ነው ነው አላህ ለምን ፈጠረን ሊናዕቡዱሁ ሊማዛ አኖረና ሊናዕቡዱሁ ግልጽ ይህንን ይጋጫል። ፈመን አሽረከ ቢላህ አዘ ወጀል በአላህ ላይ ምን ያለ ያጋራ ሰው ፈቀድ ሸባህ አልመክሉቂ ቢልኻሊቅ አዎ ፍጡራንን አመሳሰለ ከማን ጋር በፈጣሪ ላይ ወአቅባህ ተሽቢህ መጥፎ የሚባለው ማመሳሰል ደግሞ ተሽቢሁል ዓጂዝ ምንም ማድረግ የማይችልን ተሽቢህ አጂዝ ማለት ምን ማለት የተሳነውን ሰለፍን ማመሳሰል ነው። አልፈቂር ከጃይ ቢዛቲ በአካሉ በዛቱ ፈቂር ከጃይ ሰነፍ የሆነውን ማመሳሰል ነው። بالقادر በማን ቻይ በሆኑ ያ ማን ነው? ፍጡር ምንድን ነው? عاجز አይደል? ፍጡር ምንድን ነው? فقير ነው። በምኑ بالذات ቃዲር ቻይ ነው። አልገኒይ ምንድን ነው? የተብቃቃ ሀብታም ነው። ፍጡርስ አዚዝ ፈቂር። ገብቷችኋል አሁን አባባሉ? አዎ እንዲህ አይነት ማመሳል ቢዛት አን ጀሚዕ አልመክሉቃት አላህ የተብቃቃ ነው ከሁሉም ምን ፍጡራን وقد هذر النبي صلى الله عليه وسلم ነቢዩ ዓለይሂ ሰላቱ ወሰላም አስጠንቅቋል ኡመተሁ ሚነ ሽርኪ ከሽርክ ወሰደ ዘግተዋል ኩለ ጡሩቅ ሁሉንም መንገዶች አለቲ ቱፍቢ ኢለይህ ወደዛ የምታዳርሰውን تفضي የምታደርስ فقد بعث الله نبيه አላህ ነቢዩን ልኳል ሙሐመድን صلى الله عليه وسلم። ወሐለቱ ልዐረብ የአረቦች ሁኔታ በል ወሐለቱ አህሉ ልአርድ እንደውም የምድር ላይ ያሉ ሰዎች ሁሌት ሁኔታ ባጠቃላይ كلهم ሁሉም የጠፋ ነው የጠፉ ነበሩ ሁሉም ኢላ በቃያ የተቀሩት እንጂ ሚን አህልል ኪታብ ከምን ከኪታብ ባለቤቶች የሁድ ነሳራ ትንሽ አለ በቃ ሁሉም ሽርክ ውስጥ ወድቋል ሁሉም ተዘፍስፏል እዛው ካነት ነበረች አላ አስዋ ሐለቲን ምድር በአጠቃላይ እንዴት ነበረች ካነት ነበር አላ አስዋ አስዋ ማለት መጥፎ ሐለቲን ሁኔታ ላይ ነበረች كما قال تعالى الله سبحانه وتعالى أنه لقد من الله على المؤمنين إذ بعث فيهم إذ بعث فيهم رسولا من أنفسهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين لقد من الله አላህ በእርግጥ ትልቅ نعمة ጸጋ ዋለ على المؤمنين። من ማለት ይህ ትልቅ ጸጋ ዋለ በአማኞች ላይ إذ بعث فيهم በእነሱ ውስጥ የላከ ጊዜና رسولا መልእክተኛን من أنفسهم ከነፍሳቸው የሆነ ከአረብ يتلو عليهم በእነሱ ላይ የሚያነብ አንቀጻቶችን ويزكيهم የሚያጠራቸው ወዩዓሊሙሁም ኪታብ ኪታብን የሚያነብላቸው والحكمة ጥበብን ጥበብ ማለት ሱና ማለት ነው ኪታብ ማለት ቁርአን ነው አይደል وإن ነበሩ من قبل ከዚህ በፊት لفي ضلال مبين ግልጽ ውስጥ وإن إن የምትሏ ትርጉም የላትም እዚህ ጋር ማለት ያው ምንም የምትቀይረው ነገር የለም كانوا من لفي ضلال مبين። ከዚህ በፊት በምን ላይ ነበሩ በግልጽ لقد كانت الخلي لقد በርቅት كانت الخليقة ፍጡራን ነበረች في هذه الفترة በእነዚህ ጊዜያት ውስጥ فترة ማለት ጊዜያት فترة ማለት ነብይ ያልተላከበት ጊዜ ነው። እሺ ፈትራ ማለት ማለት ፈትራ ሲባል ምን ማለት ነው? ጊዜ ማለት ነው። ፈትራ ምን አይነት ጊዜ? ባዶ ጊዜ አይደል? ነብይ ያልተላከበት هذه الفترة بين وثنية ጣዖት በመገዛት መካከል የሆነ አለ ሀኢረቱም ያቺ ደግሞ የምትዋልል ሀኢረቱም የምትዋልል ተተኺዙ ትይዛለች አሊሃተሃ ምኗን አማልክቷን ምን ሂጃረቲ ግማሿ ከምን ትይዛለች ከምን ትይዛለች ከድንጋይ መንሁተተን ምን ያደረገችው ነው የቀረጸችው ነው መንሁተተን ማለት የቀረጸችው ነው ወአስናነን ጣዖታትን ትይዛለች መንሱበተን የተተከለችው ነው ታዕኪፍ ፈጠንኩት ጥሩ ነው አይደል ታዕኪፉ عندها እሷ ዘንድ ትቀመጣለች ወተጡፉ ሐውለሃ በዙሪያዋም ትዞራለች ወቱቀሪቡ ለሃ ዘባሂ ወቱቀሪቡ ቁርባን ታደርጋለች ለሃ ለሷ አዘባኢህ የሚታረዱ ነገሮችን ሚን አንፈስ አምዋሊሃ አለ የሚባል ንብረቷን አንፈስ ማለት ምርጥ ማለት ገንዘቧ በል እንደውም አንዳንዶቹ ወሐታ ሚን አውላዲሃ ከምኗ ከልጆቿም የሚያርድ ነው ልጆቹን ለማለቃው ይሄድና የወለደው ምርጥ ልጁን ይወስድና አንተ በቃ ለአማልክት ብሎ የሚያርዳለ ከማ ቃለ ተዓላ አላህ እንዳለው ወከዛሊከ ዘየነ እንደዚሁ ሸላለመ ሸይጣን ሊከሲሪን ለአብዛኞቹ ሚነል ሙሽሪኪነ ለሙሽሪኮች ቀትለ አውላዲህም ልጆቻቸውን ምን ማለትን መግደል ሸላለመላቸው። ሹረካኡሁም ተጋሪዎቻቸው ተጋሪዎቻቸው የሚለው ማለት ሸይጣን ማለት ነው። እሺ ተጋሪዎቻቸው ነው የሸላለሙላቸው ሸይጣን ማለት ነው። ሊዩርዱሁም ለምን ሸላለሙ ካላችሁ ሊዩህሊኩሁም ማለት ሊያጠፏቸው ሊዩርዱሁም ማለት ሊዩህሊኩሁም ሊያጠፏቸው ጥፋት ላይ ሊጥሏቸው ማለት ወልየልቢሱ ሊቀላቀሉባቸው አለይህም በነሱ ላይ ዲነሁም ምናቸው እምነታቸውን ሊቀላቀሉባቸው በቃ ሐቁና ባጢሉን ድልቅ ልቁን ሊያወጡባቸው ወፈሪቁን አኸር ሌላኛው ቡድን ደግሞ አህሉል ኪታብ ናቸው አህለል ኪታብ ሲባል ማን ነው ኢማ ነስራንያ ወይ እነዛ ክርስቲያኖች ናቸው። ሀኢራ የዋለለችዋ በለት የጠፋችዋ የጠመመችዋ አንሰዋ ኢሰቢ ከምን ከቀናቸው መንገድ ፈጀዐለት ልአሊሃ አምላኮችን አደረገች ሰላሰንትን ሶስት አብ ወልድ መንፈስ ቅዱስ ወተከዘት ያዘች ሚና ባሪያ ደግሞ ምሳሌ ይሰጣሉ። በቃ ወንበል መንፈስ ቅዱስ አንድ ደግሞ ለማስረዳት አንዴ በበሬ አንዴ በእንቁላል ግልጽ ነው። እንቁላል የውስጠኛው አለ ይላል። ግልጽ ነው። የላኛው ቅርፊት አለ ነው። ሶስቱ ጥንድ ምን ይሆናል? አንድ እንቁላል። ስለዚህ አንድ አምላክ ናቸው። ሶስትም እንዲሆኑ ይላል። ወተኸዘት ያዘች ሚን አህባሪሃ አህባር ማለት ዑለማኡል ነሳራ አይደል ዑለማዎቻቸውን የያዙ ወቅዲስ ያህል ነው። ቅዲስ ነው ነው ቅዱሳኖቻቸውን ነው ቅዱሳን የሚሏቸውን አርባ አበንጌቶች አድርጎ ያዙ ሚን ይላካላ ካላህ ውጭ። አንዳንዴ እንደው ወንጀል ራሱ ሰርተሽ ወደ እነሱ ሄደሽ ወደ ጌቶች ምናምን ነገር የነፍስ አባት ጋር መናገር ብቻ እ አቡ ብለናል ይላል ዘመድ ለዘመድ ችግር የለም አብሽር ነው። ወኢማ የሁድያ ወይም ደግሞ ያቺ የሁዲ ደግሞ አለች። እንግዲህ በአለማችን ላይ ያለውን እምነት እየነገረን ነው። በፊትም የነበሩት አሁንም ደግሞ አሏል። ወይማ يهودية ወይ የሁዲ ነች مدمرة ያቺ አጥፊ የሆነችዋ مدمرة ማለት አጥፊ። እንደ ይሁዲ አጥፊ የለም። ትክክለኛ ስም ነው የሰጠው ሙአሊፉ። አጥፊ ያለ عاثت في الأرض በምድር ላይ ያበላሸች ፈሳደን ምንን አምጥታ ፈሳደን አምጥታ عاثت ምን ማለት ነው? ያበላሸች ፊልአርድ በምድር ላይ ፈሳደን ፈሳደን አምጥታ ዋሽ አለት ያቀጣጠለች ነች በአረም ላይ ናሩል ፊተን የፊትናን ምን እሳት ያቀጣጠለች በደንብ ያዙ። እኔ እየፈተንኩ ነው። እሺ አሁን አድኑ በደንብ አዳዲስ ቃል ላት ላት በሚቀጥለው ሳስፈጥራችሁ ምርጥ አድርጋችሁ መፈጸም ዋሽዓለት ያቀጣጠለች ነች ናር አልፊተን ወነቀበት አህዱላህ የአላህን ቃል ኪዳን ያፈረሰች ነች ወሚታቀሁ ምን አሁን ቃል ኪዳን ነው ወተላዓበት የተጫወተች ነች ቢኑሱሲ ኪታቢሃ በምን በኪታቧ መረጃዎች ኑሱስ ማለት ማለት መረጃ ተጫወተች በኪታቧ መረጃ ይሄው ተውራት ኢንጂል ምናምን ይሄ እነዚህ ነገሮች እኮ ተጫውተውበታል ምን ተሻሽሎ የወጣ ምናምን ሲባል አልሰማችሁ በስልሳ ስድስት የምን የምን የምን የተባለ እኮ እትም አለ ተሻሽሎ የመጣ ተሻሽሎ የታል የቀረ ምናምን ይላል ቁርአን ግን ተሻሽሎ ምናምን ይባል የበፊት በስልሳ ምናምን ስልሳ አምስት መሰለኝ የስልሳ አምስቱ የአሁኑ ልዩነት አለ ገለጽ ስናረግ አዎ እነሱ ምናምን እያሻሻሉ ወተላዓበት ቢኑሱሲ ኪታቢሃ ዘለለውም አለ ሐታ ሐረፈትሃ ምን እስክትላት ድረስ አዎ ተህሪፍ አድርጋለች። ምን ማለት ነው ተህሪፍ? መሻር አይደል? አመዋዲዒሃ ከቦታዋ አዙሯታል፣ ሽሯታል። ወፈሪቁን ሳሊስ ሶስተኞቹ ቡድኖች ደግሞ ሁሙል መጁስ ማናቸው? እነሱ እሳት አምላኪ አለዚነ ያዕቡዱን ኒራን እሳትን ይገዛሉ እያቀጣጠሉ ራሳቸው እሳት እስቲ ባይቀጣጠል አቀጣጣይ ከሌለው እሳት ይነዳልን እንዴ? ራስ አቀጣጥለ ራስ ትገዛዋለህ እንዴ? እኔ ከፈለኩ ውሃ ብጨምርበት እኮ ይጠፋል። ራሴው ማጠፋው ነው ራሴን ማቀጣጥለው ነው። ላኢላሃ ኢላላህ ወይተኺዙነ ይይዛሉ ኢላሐይኒ ሁለት አምላኮች አድርገው ነው የሚይዙት። እንዴት? ኻሊቁን ሊልኸይር አለ خالق للخير አለ፣ ኸይርን የሚፈጥር አለ ከእሳት والثاني خالق للشر ሸርን የሚፈጥር አለ። ኸይር ነገር ሁላ የሚፈጠረው በከፊል እሳቶች ነው። ሸር ሁላ የሚፈጠረው በከፊል ደግሞ ምንድነው? እሳቶች ነው ብሎ ነው። ኻሊቁን ቢዛዕሚም ወፈሪቁ ራቢ አራተኛ ቡድኖች በምድር ላይ ያሉት አዎ ነብዩ ሲመጡ የነበሩት እኚህ ይሄ ሁላ ነብዩ እንግዲህ ሲመጡ እንዲሆኑ ነው ምድርን ያገኙት። وهم صابئون ሳቢዎች አሉ። صابئون الذين يعبدون الكواكب ከዋክብትን የሚገዙ ወኑጁም ያው نجوم ነዋ። ويعتقدون ያስባሉ ከዋክብትና ፕላኔት በሉ ችግር የለውም። ويعتقدون ያስባሉ እምነት አድርገው ውሃ ፊል በምድር ላይ ፋና ትፈጥራለች ተጽዕኖ ትፈጥራለች ይላሉ። እየገባችሁ ነው። وفريق خامس አምስተኛዋ ደግሞ هم دهرية። እነዚህ ደግሞ pagan ኦች ናቸው፣ እምነት የለሾች pagan እምነት የለሾች دهرية ማለት الذين እነዚያ لا يدينون بدين። አንድንም ዲን አይከተሉም። ላየዲኑነ ቢዲን አንድንም ዲን እምነት ነው ብለው አይዙም። ወላ ዩእሚኑነ ቢባዕድ ሞተን እንቀሳቀሳለን የሚል ነገር የለበትም። ወላ ሒሳብ ሒሳብም አለ የሚባል ነገር እነሱ ጋር በቃ ነሙቱ ወነሕያ ወማ ዩሕሊኩና ይለዳል በቃ እኛን የሚያጠፋን ጊዜ መጥቶ ያው እንጠፋለን እንጂ የለም ይላሉ። እኚህ ደግሞ pagan ኦች ናቸው። هكذا እነዚሁ كانت ነበረች حالة أهل الأرض። كانت ሆነች حالة الأرض የምድር ሁኔታ عند بعثة النبي صلى الله عليه وسلم ነብዩ ሲላኩ جهالة جهلاء ግልጽ ነው የማሀይማን ጥርቃሜ ሆና ጥርቅም ሆና ምድር ነብዩ መጡ ወበላለቱን ዑምያ የጠመሙ እውሮች ሆነው ነብዩ ተላኩ ፈአንቀዘላሁ ቢሂ በነብዩ አላህ አዳነ ልብ በሉ ፈአንቀዘ ቢሂ አላህ በነብዩ አዳነ ነብዩን ሰበብ እያደረግላቸው አይደል ከምን ሚን ሚን ቂበሊ ዳዕወት ያል ቀብለ ናም ናም ናም ናም ሳህ ከላሙኩም መን ቀቢለ ዳዕወተው የነቢዩን ጥሪ የተቀበለ ወስተጃበ እሺ ብሎ መልስ የሰጠ ለሁ ለነቢዩ አላህ ከምን አዳናቸው? ሚነ ዙሉማቲ ኢለኑር ከጨለማ ወደ ብርሃን ወአዓደ አልሐነፊያ ያቺ ወደ ሀቅ የተዘነበለችዋን ጎዳና መለሱ ነብዩ። ወአዓደ አልሐነፊየት ሰልሓ ያቺ በሀቅ ላይ የተጓዘችዋን ሐነፊያ ማለት ወደ ሀቅ የተዘነበለችዋን ሰልሓ የሆነውን እምነት ግልጸዋለ ገር የሆነውን ለስላሳ የሆነውን እምነት መለሰ ሚለተ ኢብራሂም የማንን መንገድ የኢብራሂምን መንገድ ነብዩ መለሱ አለይሂ ሰላቱ ወሰላም ወሐደመል አውታን ጣዖታትን ምን አሉ ነብዩ አፈራረሱ ወነሃ አን ሽርክ ከሽርክ ከለከሉ ወሰደ ዘጉ ወሰደ ምን አሉ ዘጉ ሁለል ወሳኢል ሁሉንም አዳራሾች አልመውሱለቱ የምታደርሷል? ኢለይሂ ወደሱ ወደ ምን ወደ ሽርክ የሚያደርሰውን ሁላ የአላህ መልእክተኛ ዘጉ ይላል። እንግዲህ አላህ በሰማነው የምንሰራ ያድርገን። هذا وصلى الله على نبينا محمد وعلى آله وصحبه